بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا وبعد فيقول المصنف رحمه الله تبارك وتعالى ولكن هل لهذا الداء من من دواء ነገር ግን ለዚህ በሽታ መድኃኒት አለው ወይ የሚል ነበር ትላንትና የቆመ ለምን በሽታ ለሐዋጅስ ፊ ሶላህ ወሳዊስ ፊ ሶላህ ሰላት ውስጥ ስለሚገጥም የተለያየ የሆነ ጉትጎታና ሰላት ውስጥ ሰው ሀሳቡ ይሰረቃል ወዲያ ወዲህ ይላል ለዚህ መድኃኒት አለው ወይ ነዓም ይላል አዎ ከማ صح عن رسول الله صلى الله عليه وسلم ከነቢዩ ሰለላሁ ዐለይሂ ወሰለም ሰሂህ ሆኖ እንደተገኘው ማ አንዘለ ላሁ ዳአን አላህ ስብሓነሁ ወተዓላ አንድንም በሽታ አላወረደም إلا قد أنزل له شفاء ለሱ መድኃኒትን አላህ አውርዶለት ቢሆን እንጂ علمه من علمه ያወቀው ያውቀዋል፣ وجهله من جهله ያላወቀውም ደግሞ አያውቀውም። አላህ በሽታ ወርዶ ወደዚች መሬት መድኃኒቱን ያላስቀምጠለት ወይም ያላወረደለት የለም ማለት ነው። كل داء ديني أو دنيوي በደንይ አው ኢጅቲማዒ እያንዳንዱ በሽታ ዲናዊ ይሁን ዱንያዊ ሰውነታዊ ይሁን ህብረተሰባዊ በደኒ የሚባለው ሰውነታዊ አንድን ሰውነት የሚያጠቃ ኢጅቲማዕ የሚባለው ደግሞ ህብረተሰቡን የሚያጠቃ በሽታ አንድም ዳ የለም እኮ አንድም በሽታ የለም እኮ ኢላ ለሁ ደዋ ለሱ መድኃኒት ቢኖረው እንጂ ሊአነ الله حكيم አላህ ጥበበኛ ነውና يجعل ሊልአሽያኢ አስባበን وموانع ለነገራቶች ሰበብም ያደርግላቸዋል የሚከለክልም ደግሞ ያደርግል መዋኒዕ ማለት የሚከለክል ያ ነገር እንዳይከሰት የሚከለክልም አለ ሰበብም አለ። ተቁሙ ቢሃ ኢዛ ውጅደት አልአስባብ ተቁሙ ቢሃ የሚቆሙ የሚከሰቱ ማለት ኢዛ ውጅደት አልአስባብ ሰበቦች በተገኙ ጊዜ ወተንተፊ የሚጠፉ ደግሞ ኢዛ ውጅደት አልመዋኒዕ መዋኒዖች በተገኙ ጊዜ መዋኒዕ ሲገኝ አንድ ሰው ሰበቡንም ቢጠቀም ያው ሰበቡን አሁንም የሚከለክል ነገር ካለ ሰበቡ እንዳይሰራ የሚያደርግ ነገር ካለ ይበላሻል ማለት ነው። ያ ነው ደዋኡን ደዋኡ ذلك የዚህ የዚህ መድኃኒቱ የዚህ የተባለው አሁን ሶላት ውስጥ የመወሳወስ አخبر ቢህ ረሱሉ عليه ሰላቱ ወሰላም ወዐለመሁ ኡመተሁ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውታል ኡማቸውንም አስተምረዋል ኢዛ አሕሰስተ ቢሂ ፊ ሰላቲ በሰላት ውስጥ የዚህ አይነቱን ነገር በተሰማህ ጊዜ ሸይጣን ሌላ ቦታ ሀሳብህን ቢሰርቅ ማለት ነው ፈትፉል አን የሳሪከ ተላተን ሶስት ጊዜ በግራህ በኩል ተፍ ተፍ በለ ይባላል ማለት وقل بل أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم لأن رجلا ይሄ የተባለበት ምክንያት لأن رجلا አንድ ሰው شكى هذا الأمر إلى رسول الله صلى الله عليه وسلم ወደ ረሱሉ صلى الله عليه وسلم ይህንን ጉዳይ እንደ ስሞታ ነገራቸው እንደው ሰላት መስገድ አልቻልኩም فقال له ነብዩ صلى الله عليه وسلم አሉት ምን አሉት ذاك شيطان يقال له خنزب سماه الرسول صلى الله عليه وسلم خنزب የሚባል ብለው ረሱሉ صلى الله عليه وسلم ሰየሙት صيموا تناقض شيطان الخنزب ميلوت فإذا أحسسته عند الله النجار انقدي أنت بتسمح قدي وإن باقين يهو قدي سميتون مالنا فتعوذ بالله منه كسب الله تتبك اعوذ بالله من شطار جنبل واتكل على يسارك ثلاثا سوستي دمو بقره بكل تفعلت يقول الرجل صويا إلال ففعلت ذلك ልክ ነብዩ እንዳሉት አዑዙ ቢላሂ ሚነ ሸይጣን ብዬ ከግራዬ በኩል ተፋሁኝ ፈአዝሀበሁ ላሁ ዐኒ አላህ ከእኔ ላይ አስወገደልኝ ይህንን መወሳወስ ይላል አላሁ አክበር አሉ ሸህ አላህ ትልቅ ነው ይሄ እንግዲህ መገረም ጊዜ አንድ ሰው ማለት ያለበት ወያሁየውን ሳይሆን አላሁ አክበር ነው ሌላ ሌላ ነገሩን ማለቱ ግማሹ ከሸሪያ ጋር ያጋጫል ግማሹ ከሰው ጋር ያጋጫል አላሁ አክበር ማለት ነው የሚገባው እንግዲህ የደስታ ጊዜ ማለት ነው لما صادف الدواء محلا قابلا نفع بإذن الله لما صادف الدواء مدهنيته بتجنان يجزي بتجنان يجزي محلا بوتا قابلا يمكبل بوتا سياقين نفع بإذن الله الله سبحانه وتعالى فكاد تكنه أهون قدي يزيسه قلب من أين قلب نبريه صادف قلبا مؤمنا አማኝ የሆነን ቀልብ መድኃኒቱ አገኘ። አንዳንዴ ቁርአን እኮ መድኃኒት ነው ምናምን እንላለን። ከዛ በኋላ አንዳንድ ሰዎች ቢቀሩትም መድኃኒት ሊሆንላቸው አይችልም። ከዛ ዞሮ ምንድን ነው የሚሉት? ይሄ ቁርአን የሚባለው ነገር እኔ አልጠቀመኝም። እሱ መቼ የሚጠቅመው እኮ ሰይፍም የሚቆርጠው ምን ከያዘው ነው ይባላል? ጠንካራ እጅ ከያዘው ነው። ህፃን ልጅ ይዞትና ሰይፉን እንደዚህ እንደዚህ እንዴት ይቆርጣል? ግን ሰይፍ ሊቆርጥ የሚችለው ከምን ጋር ሲታገዝ ነው? ከሰይፉ ስለት ጋር የያዘው ሰይፉን የያዘው ስለቱ ይሄ እጀታው የሰውየው እጅ ጠንካራ ከሆነ በደንብ ሲመታበት እልም ያደርገዋል ማለት ነው። ሊቆርጥ የፈለገውን በደንብ ይቆርጣል። ልክ እንደዚህ ይሄ ቁርአኑም መሳሪያ ነው፣ መድኃኒትም ነው፣ ሸያጢኖችንም ማባረሪያ ነው። ይህንን ቁርጥ አድርጎ መምታት የሚችለው ጥንካሬ ያለው እጅ ሲያገኝ ነው። ቢመዕና ጥንካሬ ቀልብ ሲኖር ነው ማለት ነው። ሙእሚን ቀልብ ሲኖር ነው። هون قديس صادف قلبا مؤمنا مؤمن هنا قلب تجناني يهوي هي صحابة وطيقة مؤمن هنا قلب يؤمن يا منال بأن ما قال الرسول صلى الله عليه وسلم حق النبي صلى الله عليه وسلم يتناجر نجر حق ما هم يعمل وأنه لا بد أن يزول إيه نجر ما وجدهم أي كاري ما هون يعمل لكن نجر جن كثيرا من الناس الآن بزوس ويزاري لا يقبلون ما جاء به الرسول عليه الصلاة والسلام ረሱሉ አለይሂ ሰላቱ ወሰላም የመጡበትን ነገር ይቀበላሉ። ላኪን ነገር ግን ሲቀበሉ አላ ነውዕ ሚነ ተጅሪባ ከሆነ ሙከራ በኋላ ነው። የሆነ ሙከራ ነገር ያዩና ነው ያኔ አይ ማለትም ይላሉ የቁሉን እጀርቡ እሞክራለሁ ሀል የንፋ አው ላ የንፋ ይጠቅማል አይጠቅምም። ከዛስ የረሱሉን አለይሂ ሰላቱ ወሰላም ቃል ገምግመው ነው መቀበል የሚፈልጉት አስለን ማለት ይሄ እንግዲህ ውድቀት ነው። ማ ሊሙእሚኒን ወላ ሙእሚነትን إذا قضى الله ورسوله أمرا أن يكون لهم الخيارة من أمرهم الله أن ملكتنا عند النجر كتناجروا للا مرجع فتصم مؤمن هنا سوء أي قبا من أمر الله فتصم أي تبكم كمؤمن مالك آه، لذان الله قرآن لمن إلال بل إلى أمر عنده فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما بقيته هنا بني الله سبحانه وتعالى براسه يملأ አያምኑም እኮ አንተን በሆነ ጭቅጭቅ ፈራጅ አድርገው ከዛም አንተ ለሰጠኸው ፍርድ ሙሉ የሆነን መቀበል ልባቸው ውስጥ ምንም አይነት ጭቅጭቅ ሳይኖር እስከሚቀበሉ ድረስ አላመኑም ይላል። እንግዲህ ትክክለኛው ኢማን አይገኝም ማለት ነው። ረሱሉ አለይሂ ሰላቱ ወሰላም የነገሩትን ነገር አንድ ሰው ዝም ብሎ መቀበል ካልቻለ ቆይ ሞክረዋለሁ አየዋለሁ የሚባል ነገር ፍጹም የለም። ከአንድ ሙእሚን አይጠበቅም ማለት ለማንኛውም ይኸው አንዳንድ ሰዎች ይቀበላሉ አሉ። ነገር ግን ነውዕ ሚነ ተጅሪባ ካለፈ በኋላ ነው። ቆይ እስኪ ይጀርበዋለሁ ይጠቅማል አይጠቅምም ያዩና እንደዚህ ነው ነው إذا قلت نجرب سواء بقلبك أو بلسانك ሼክ ምን አሉ እንገምገመው ብለህ የምትል ከሆነ የረሱልን ንግግር በቀልብህም ይሁን በምላስህም ይሁን ይህንን የተናገርከው ቆይ እናየዋለን እስቲ እንመረምረዋለን እስቲ የምትል ከሆነ فإنك لم تؤمن في በተጨባጩ አላመንክበትም ይላል። ዋቂዑ ምንድነው ማለት ነው? እውነታው አላመንክበትም፣ ገና አንተ ገና ልትመረምረው ነው። ወሒነ ኢዚን በዚህ ጊዜ ላ ተጅዱ ልአሰር ውጤቱ አይገኝም። ስላላመንክበት ውጤቱ ወደ ኋላ ይቀር። ቱብተላ ትፈተናለህ። ፈየሕሩመከ አላሁ አላህ ተዓላ ይከለክልሃል። አሰረ ሀዘ ደዋ የዚህን መድኃኒት ውጤቱን አላህ ይከለክልሃል። ሊአነከ ለም ቱእሚን ስላላመንክበት ይሄ ነገር ቆይ ምናምን እያልክ በረይብ ማለት ነው በጥርጣሬ ስትገባበት የዚህ ጊዜ ይቀራል። ሰው እያልክ እንደዛው እያልክ ማለት ነው ትሰግዳለህ። ሸይጣኑም መጎትጎቱን አያቆምም አሉ። አዳ በሽታ ላቡደ له من طبيب طبيب ይፈልጋል። ራሱ አካሚ የሆነ ሰው ይፈልጋል። ጠቢብ ማለት ህክምና ላይ የሚሰራ ሰው ጠቢብ ይባላል። ሐኪም ይፈልጋል። ያዕሪፉ ደዋ ያ ሐኪሙ ምን የሚያደርግ መድኃኒትን የሚያውቅ የሆነ ወላ ቡዳ አሁንም ደግሞ አንድ በሽታ እንዲፈወስ የግድ ሐኪም ያስፈልገዋል። ስለ መድኃኒት ጠንቅቆ የሚያውቅ እንደገና ደግሞ ወላ ቡዳ ሚን መሐሊን ቃቢል መድኃኒቱን የሚቀበልም ቦታ ያስፈልጋል። መድኃኒቱ ቦታ የሚወሰድበት ነገር ያስፈልገዋል ማለት ነው። ወላ ቡደ ሚን አን የኩነ ደዋኡ ፈዓለን ወላ ቡደ አይቀሬ ነው ሚን አን የኩነ ደዋኡ መድኃኒቱ ደግሞ ፈዓለን ለውጥ የሚያመጣ ተጽዕኖ የሚፈጥር መሆን አለበት። ወደዋኡ ፊ هذه المشكلة ፈዓል አሁን በዚህ በሽታ በዚህ ችግር ላይ መድኃኒቱ ለውጥ አምጪ ነው፣ ፈዓል ነው። ሊለውጥ የሚችል ተጽዕኖ ሊያመጣ የሚችል نعم ረሱሉ ሰለላሁ ዐለይሂ ወሰለም የተናገሩት ይኸው ሰሃቢዩም የተጠቀመበትና መድኃኒት የሆነለት ወስዋስ አስቸግሮት መድኃኒት ሆኖለት ወጠቢቡ ህክምናው ላይ ደግሞ ይህንን ህክምና እየሰጠ ያለው ሐኪሙ ዓሊሙን አዋቂ ናቸው። አረሱሉ ዓለይሂ ሰላቱ ወሰላም መልእክተኛው ዓለይሂ ሰላቱ ወሰላም ናቸው እንደ ሐኪም የሆኑት መድኃኒቱን የወሰፉለት ማለት ነው። ላኪን ነገር ግን በቅየል መሐል አሁን የቀረው ምንድን ነው? መድኃኒቱም ጥሩ ነው፣ ኦሪጂናል ነው። ከረሱሉ አለይሂ ሰላቱ ወሰላም የተነገረው መድኃኒቱ ጥሩ መድኃኒት። ሐኪሙም ደግሞ ረሱሉ ናቸው አለይሂ ሰላቱ ወሰላም። አሁን የቀረው ምንድነው ከተባለ ያ መድኃኒት የሚወስደው ነው አሁን የቀረው መድኃኒቱን የሚቀበለው ቦታ መድኃኒቱን የሚቀበለው ቦታ ጥሩ ስለነበረ ሰሃቢዩ ላይ ሰርቷል። አሁን እኛ ላይ ይሰራል አይሰራም የሚለው ጥያቄ ውስጥ የሚገባው እኛ መድኃኒቱን ስንወስደው በንጹህ ልብ ተቀብለነዋል ወይስ አልተቀበልነውም? በባዶ ሆድህ ውሰደው ሲባል አንድ ሰው ጠግቦ ወሰደው እንዴት ይሆናል? ቀልብህ ንጹህ ይሁንና አምነህበት ውሰደው ነበር የተባለው። እሱ ቀልቡን በተለያየ በሆነ ገሳንግስ ሞልቶት ይሄ ነገር እንዴት ነው ይሆናል አይሆንም ወይ ብሎ በጥርጣሬ ላይ እያለ ነው የወሰደው መድኃኒት። ይጠቅመዋል? አይጠቅመውም። ይመጣልናል። ላኪን በቅየ አልመሐል ያለው ለዚህ አሁን የቀረው ቦታው ነው። ኢዛ ቀቢለ አልኢንሳኑ ዛሊከ አንድ ሰው ይህንን ከተቀበለ وعلم أن هذا حق حق مهون كوك انتفع به اتكم بتا لو تم يقين ولهذا انتفع الصحابي لذين صحابي يتتكم قال ففعلت ذلك صحابي من إلال إهن ادرك فأذهبه الله عني الله كان إلي زور رجلني أسوقد لني أذهبه الله عنه الله كسو أسوقد لك وسلم من شره فشيطان شر دان ترف سلام هنا ولكن يبقى إشكال ነገር ግን አሁንም አንድ ችግር ይቀራል ከይፈ የልተፊቱ ልኢንሳን ወሁ ይብሰል አንድ ሰው እየሰገደ እንዴት ይዞራል አሁን ወደ ግራው ዞሮ ነው አይደል የአላህ መልእክተኛ ያሉት ወደ ግራው ዞሮ እንደዚህ ዞር ይላል ለምን ይዞራል እንዴት ይዞራል የሚል ጥያቄ ሊመጣ ይችላል ከዚህ በፊት التفات ጥሩ እንዳልሆነ ተነግሯል መዞር نقول እንላለን አሉ الالتفات في الصلاة للحاجة جائز በሶላት ውስጥ ለሐጃ መዞር ይበቃል ولا بأس به ምንም ችግር የለውም ከሐጃዎች አንዱ ምንድነው ማለት ነው ይሄ ነው አዑዙ ቢላሂ ፈረጅም ብሎ ለመትፋት ዞር ማለቱ ምንም ችግር የለም ለሐጃ ነው ከዚህ በፊትም አንዳንድ ሐጃዎችን እዚህ አይተን ነበረ ከዛ ውስጥ ምንድነው አንዱ ሰውየው ኢማሙ እያሰገደ ነው ጠፋበት አሁን ወዴት መሄድ እንዳለበት ማለት ቁጭ ነው ማለት ያለበት ስጁድ ነው ማድረግ ያለበት ወይስ መቆም ነው ያለበት አንዳንዴ ከስጁድ ይነሳና ልቀመጥ ይላል ወይስ ስጁድ አሁን ቀረኝ ወደዛ ነው መሄድ ያለብኝ ወይስ ወደ ላይ ነው መውጣት ያለብኝ ሶስት ምናምን አይነት ሁኔታ ይኖራል የዚህን ጊዜ ሰውየው ውዝግብግብ ብሎ አንዴ ስጁድ ያደርጋል አላህ ደግሞ ሱብሃንአላህ ይሉታል ከኋላ ያሉት አሁን ደግሞ ለመቆም ይሞክራል አሁን ሱብሃንአላህ ሲሉት ግራ ገባ አሁን የዚህ ጊዜ የሚሆነው አማራጭ ምንድነው መንገር ነው ስጁድ ወይ ደግሞ ሩኩዕ ብሎ ሊነግሩት ነው የሚሆነው አሊያ ደግሞ አሊያ ደግሞ ሰውየው ሊነቃ የሚችለው ሌላ ምንም አማራጭ የለውም ዞር ብሎ የእነሱን ሐለት ማየት ይሄ የእነሱን ሐለት ዞር ብሎ ማየቱ ከአቡበክር ስዲቅ ረዲየላሁ ዐንሁ ፊ ሰሒህ ቡኻሪ ተገኝቷል ረሱሉ ሰለላሁ ዐለይሂ ወሰለም ከኋላ ሲመጡ አቡበክር እያሰገዱ ነቢዩ ታመው ነበር አለይሂ ሰላቱ ወሰላም ቀለል ሲልላቸው ለሶላት ብለው ተነስተው ወጡ ቤቱ ቅርብ ስለነበር የመጀመሪያው ረካ ላይ ነው የደረሱ የመጀመሪያው ረካ ላይ ሲደርሱ ሰሃቦቹ ማጨብጨብ ጀመሩ አጨበጨቡ ነው የሚለው ሰሃቦቹ። አጨበጨቡ። ለምንድን ነው ያጨበጨቡት? ማጨብጨብን ነብዩ ሰለላሁ ዐለይሂ ወሰለም አላስተማሯቸውም ነበር። እንደውም በዚሁ ተንተርሰው ነው ረሱሉ ሰለላሁ ዐለይሂ ወሰለም ኢነመ ተስፊቁ ሊኒሳ ማጨብጨብ ለሴቶቹ ነውና ሴቶቹ ያጨብጭቡ፣ እናንተ ማድረግ የነበረባችሁ ተስቢህ ነው ሱብሃንአላህ ነው ማለት ያለባችሁ ብለው አስተምረዋቸው። ዞሮ ይሄ ጨብጨባው ሲበዛ አቡበክር ረዲየላሁ ዐንሁ ዞር ብለው ማንድነው ነው የተከሰተው ብለው እንደዚህ አይተዋል። ስለዚህም አንድ ሰው ሱብሃንአላህ ሲባል ይወርዳል። ሱብሃንአላህ ሲባል ወደ ላይ ይላል፣ አንዴ ወደ ወን ይላል። ይሄ ነገሩ ምትትት ካለ ዞር ብሎ የሰዎችን ሁኔታ ማየት ይችላል ማለት ከዚህ ሐዲስ እንደምንረዳ አልሙሂም ኢልቲፋቱ እንግዲህ ለሐጃ ከሆነ ችግር የለውም። ለሐጃ ከሆነ ችግር የለውም ኢልቲፋቱ። ለምሳሌ ግንጥ ሊመጣበት ይችላል፣ እባብ ሊመጣበት ይችላል። ሶላት ውስጥ እየመታ እንኳን ይሰግዳል እየገደለ ማለት ይሄም አለ በሰው ሐዲስ ውስጥ المهم انقسقاسي وين التفات المبال ولا حاجة تقري اللون هي من مشكلة فإن قيل كتب له كيف يدخل وقد يكون في الصف عن يساره أحد هون يتنيوان ترسل التفاته لا حاجة أنا ونا تقري اللون يهو حديث ما له سجمر نبينا عليه الصلاة والسلام زر بلو يتفايلت فلذي ما أثر الجامل يمده للأوبة عليه كلكلا لهن يو يفكر على مالتهم من جلالا خاص كم يهون توست يقبال مالهم فإن قيل كيف يدفل انديتي تفال በግራው በኩል እኮ ሰው ይኖራል ተብሎ ከተባለ እንደዚህ ሲዞርና ቱፍ ሲል ሰው ላይ እንደመጥፋት ነው የሚሆነው እንዴት ይሆናል ይሄ ከተባለ ነቁል እንላለን አሉ ኢዛ ካነ አን የሳሪከ አሐድ በግራህ በኩል ሰው ካለ ፈሃዲሂ ሱና ይሄ ሱና ነው ሱና ነው አሁን እንደዚህ ይጥፋ የተባለው ሱና ነው የተበጠበጠ ሰው በሸይጣን የተወሰወሰ ሰው ይጥፋ ብለው ነቢ ስለ ሰለም ማለታቸው ሱና ነው فإذا كنت إذا فعلت آذيت غيرك سنة ونصر اللو له دمه سوان أذاء متى دلقك هنا فلا تفعلها بك إقراب أتصرب سنة يكر لمن سنة سر اللو له من اللي سرانه هنا يا سون آه، كبر منكات سو لي دمه متفات هي أذاء نو حرام حرام لترقط انا لو سنة بله إذا كذي فيكفي الاستعاذة أعوذ بالله من الشيطان الرجيم ما لتذي الشيء بكال تووه متفات ونعلم شيخ لأن التفله መጥፋት ወአን የሳሪከ ረጁሉን ከጎንህ ማለት ነው ከግራህ በኩል ሰው እያለ ሰው ላይ መጥፋት ላ ሸከ አነሁ የተአዛ አዛ መሆኑ ምንም ጥርጥር የለውም ሰውየው አዛ ይሆናል ኢላ እንደው ምናልባት ወላሁ አለም እንደዚህ ያለ ጥምጣም ነገር አድርጎ ከሆነ እንደዚህ ብሎ ቢተፋ ያመች ይሆናል ያው የሚተፋው ልብሱ ላይ ስለሆነ ማለት ነው በዚህ በኩል እንደዚህ ዞሮ ከሆነ አማ እንደው እንደዚህ የሚተፋ ከሆነ እውነትም አየር ላይ ወደዛ ሰው ሊያዳርስ ይችላል ولهذا إذا كنا في السجود ስለዚህ ነው እኮ አሉ ሼክ ስጁድ ላይ ስንሆን فالمشروع للساجد أن يفرج بين يديه ስጁድ ለሚያደርግ ሰው አስለን በሸሪዓው የተቀመጠው ምንድነው أن يفرج ክፍተት ሊያደርግ ነው በይነ የደይህ በእጆቹ መካከል አሁን እጆቹ እንደዚህ አድርግና ከፈት አድርጎ አየራለ ስጁድ ሲያደርግ በእጆቹ መካከል ከፈት ማድረጉ ነው እንደዚህ ነው ከፈት የሚያደርገው ማለት ነው አስሉ ይሄ ነበር ነገር ግን ላኪን አው اذا كان في الصف صف ውስጥ ከሆነ ሰውየው ያለው صف እንደዚህ ሰው መደዳ የቆመበት ላይ ነው ያለው ወፈረጀ በይነ የደይ በእጆቹ መካከል በዚህ አይነት አሁን ልክፈት ብሎ ቢል ለአዛ መን ካነ ኢላ ጀንቢሂ ጎን ላይ ያለውን ሰው አዛ ማድረጉ ነው ፈነቁል የዚህ ጊዜ ምንድነው የምንለው በዚህም መስአላ ላይ ላ ቱፈሪጅ ክፍተት አትፍጠር ሊአላ ዩሕዲተ አዛ ሚን አጅሪ ሱና ሱና ብለህ ምን እንዳይከሰት አዛ እንዳይከሰት ስለዚህ ሰውየው እንደዚህ ብሎ ነው የሚወርደው ማለት ነው ጀማዓ ውስጥ ሲሆን እንጂ እንደዚህ ብዬ ካለ መጀመሪያ የነበረውን ነገር አመጣለሁ ካለ ይኸው እንደዚህ ሲል ሰው ይገፋል አይደለም ይሄ ሰው እንደዚህ አንደኛው እንደዚህ ሲል ሌላኛው ደግሞ እንደዚህ ብሎ ግራ ሊገባው ነው ማለት ነው የሚያደርገውን እጁን ራሱ ወዴት እንደሚያደርግለው ግራ ሊያጋቡት ነው ስለዚህ خطأ ነው የሚሆን ሰው መካከል ሲኮን ያው ሰብሰብ ብሎ ነው አንድ ሰው መስገድ ያለበት ማለት ነው ኢዘን هذا هو الطريق السليم لإزالة هذه الوساوس አሁን በመጨረሻ ምን አሉ እነዚህን የተለያዩ የሆኑ የሸይጣን ጉትጎታዎች ለማባረርና ለማስወገድ ሰላማዊው መንገድ ይሄ ብቻ ነው ይሄ እንግዲህ አሳለፍ ነው እሱ ምንድነው አዑዙ ቢላሂ ሚነሽ ሸይጣን ረጂም ብሎ በግራ በኩል ሶስቴ መጥፋት قد يقول قائل አንድ ሰው ሊል ይችላል قال النبي صلى الله عليه وسلم ነብዩ صلى الله عليه وسلم ብለዋል يقول شيطان ይላል اذكر كذا اذكر كذا ይሄንን አስታውስ ይሄንን አስታውስ ሰውየው ሰላት ውስጥ ሲገባ ሸይጣን እንዲህ ይለዋል ብለዋል አስታውስ አስታውስ ይለዋል لما لم يكن يذكر እያስታወሰ ያልነበረውን ሁላ ያስታውሰዋል حتى يظل الرجل ሰውየው እስከሚደርስ እስከሚሆን لا يدري كم صلى ስንት እንደሰገደ እስከማያውቅ فما دواء هذا الشك የዚህ ሸክ ወይም የጥርጣሬው መድኃኒቱስ ምንድነው አሁን ሰውየው ተከሰተበት ምንድነው የሚያደርገው ከተባለ ነቆሉ አሁን ስለ ስጁድ ሳሁና የመሳሰለ አህካም ሊገቡ ነው ለምን ሲፈቱ ሰላትን በተወሰነ መልኩ ያው ሳይሳሳት በኩል ያለውን አገባደናል አሁን ወደ ስህተት የፈጸመ ሰው እንዴት ነው የሚያስተካክለው ምናምን የሚለውን እየገቡ ነው አልহামዱሊላህ ለአላህ ምስጋና ይገባው ሁሉ ዳኢን ለሁ ደዋ ቀደም እንዳልነው በሽታ ሁላ መድኃኒት አለው አሸክ شك የሚባለው ነገራችን ላይ ሀታ እንግዲህ በሽታ መድኃኒት የለውም የተባለው ኤድስ የሚባለው በሽታ ራሱ መድኃኒት አለው ነው የምንለው እኛ መድኃኒት አለው ነቢ ስ ላ ስለም ምን ስላሉ እያንዳንዱ በሽታ ሲወርድ ከእሱ ጋር አላህ سبحانه وتعالى መድኃኒትን አውርዷል ዓሊመሁ من ዓሊመሁ ወጀሂለሁ من ጀሂለሁ ያወቀው ያውቀዋል ያላወቀውም ደግሞ አላወቀውም ይህን ያወቀው ይኖራል አውቆ ነው ዝም ያለው ይለቁ ብሎ ነው እንደዚህም ይሆናል ዝም ያለው ማለት ነው ወይ ደግሞ ወይ ደግሞ አላህ ስብሐነሁ ወተዓላ አውርዶታል። የሆነ ሰዓት ላይ ይገኛል። ይሄ ነው የሚሆነው። አልሙሂም አሸክ ብዙ በሽታዎች በየጊዜው እንደዚህ ይከሰቱና መድኃኒት የላቸውም ምናምን ብሎ ይናፈሳል። ይሄ ፈጧል። አሸክ ሸክ የሚባለው ኢማ አን የተረጀሐ ዒንደከ አሐዱ ጠረፈይን ኢማ ወይ አን የተረጀሐ አንተ ዘንድ ሊያመዘን ነው ዒንደከ አሐዱ ጠረፈይኒ ከሁለቱ ጠረፎች አንዱ ሁለት ነው ሶስት ነው ብለህ ተጠራጠርክ ምሳሌው ላይ ይመጣል ከዛ ከሁለት አንዱ አንተ ጋር አመዛኝ ሊሆን ነው ፈዕመል ቢራጅሒ በራጅሑ ስራ ይላሉ ወኢማ አላ የተረጀሐ ፈዕመል ቢልየቂን ወይ ደግሞ አንተ ጋር እርግጥ ማነው አንዱ ላያመዝን ነው የዚህ ጊዜ በእርግጠኛው ስራ እርግጠኛ የትኛው ነው ወሁወ ላቀል እርግጠኛ የሆንከው ትንሽኛውን ነው ለምሳሌ ሁለት ነው ሶስት ነው ብሎ አንድ ሰው ቢጠራጠር ሁለት መሆኑ ላይ እርግጠኛ ነው ማለት ነው አይደለ ሶስተኛው ነው የተጠራጠረው ስለዚህ በአቀሉ ሂድ ምን ከሆነ አንደኛው በጣም ካልመዘነልህ አንደኛው በጣም ከመዘነ የመዘነውን ነው ይዘህ መሄድ ያለብህ ነው የሚለው ተጥቢቅ እሺ እንደ ምሳሌ እንግዲህ አፈጻጸሙን አይተን እናልፋለን ማለት ነው አፈጻጸም ነው ተጥቢቅ رجل شك في صلاة الظهر صلاة الظهر ላይ አንድ ሰው ተጠራጠረ هل صلى ثلاثا او اثنتين ሁለት ነው የሰገደው ወይስ ሶስት ነው የሚለው ተምታታበት ወተረጀሐ ዒንደሁ አነሁ ሰላ ሰላሳ አብዛኛው ውስጡ የሚጠረጥረው ሶስት ነው ወደሚለው ነው። ተረጀሐ ዒንደሁ ማለት ራጅህ ሆነ መርጆም አለው ማለት ነው። እንግዲህ ራጅህ የሚለው እኮ መርጆህ የሚል ነገር በውስጡ እንዳለ ያሳያል። በጀርባ የሆነ የተረጀህ ክፍል ማለት አልሙሂም ራጅህ ሆኖ እሱ ዘንድ አመዛኝ ሆኖ የተገኘው ሶስት ነው የሰገድኩት የሚለው ነቁል ለዚህ ሰው ፈትዋ ስንሰጠው እንለዋለን ይላሉ ሸክ ምን የጃአሉሃ ሰላሰን ሶስት ነው ብሎ ይበልና እንደ ውስጡ በጣም እንደጠረጠረው ሶስት ነው ብሎ ይበልና ወያቲ ቢራቢዓ አራተኛ ረካዓ ያመጣል። እንግዲህ እችኛዋን አሁን የቆማትን ነው አይደለም የጠረጠራት እቺ በቃ ሶስተኛ ነች ይላል። አራተኛ ያመጣል ማለት ነው። ወያእቲ ነዓም ቢራቢዓ ወኢን ተረጀሐ ዐንደሁ አነሃ ኢትነታን ሁለት ናቸው ማለትም ራጅህ ከሆነለት ደግሞ ሁለት ነው ሶስት ነው ብሎ ተጠራጠረ። በጣም ልቡ ያመዘነው ወዴት ነው? ሁለት ነው ወደሚለው ሁለት ነው ብሎ ካመዘነ ሁለት ነው ብሎ ይበልና ሶስተኛ እና አራተኛ ያመጣል ማለት ነው። ዙህር እየሰገደ ስለሆነ ሚሳል አፍ ሌላ ምሳሌ ረጁሉን ሸከ አንድ ሰው ተጠራጠረ هل صلى ثلاثا أو اثنتين ولم يترجح ሁለት ነው ሶስት ነው የሰገደው አጠራጥሮታል። ራጅህ የሚባል ግን አልያዘም። በቃ ሁለቱም ሸክ ነገር ነው። ሸክ ማለት እኮ ሀምሳ ሀምሳ ሲሆን ነው ነገሩ። እንደዚህ ሆኖ ተጠራጠረ። ፈኢዛ ሸከ ቃለ ቃለ ወላሂ ማ ኡረጅሕ ምን አለ ወላሂ አለ ማ ኡረጅሑ አነሃ ኢትነታኒ አው አነሃ ተላ ሁለት ይሁን ሶስት ይሁን ይሄ ነው በላጩ ብዬ ምለው ይሄ በውስጤ አሁን ብዙ ያጋደለ መስሎ የሚታየኝ የለም ብሎ አለ መቆል እንለዋለን መቼም ሰላት ውስጥ አይባልም ያው እንደው ይሄ እየሰወርን ነው ያለነው መስአላውን ማለት ነው እንጂ ሰላት ውስጥ መቼም መቆል ምናምን እሱ ይለናል እኛ እንለዋለን የሚባል ነገር አይታሰብም መቆል ዞሮ ዞሮ እንላለን እንደ ፈትዋ ምን እንላለን ኢብኒ አለል የቂን በእርግጠኝነትህ ላይ በቃ ገንባ አንተ ራጀህ የምትለው ነገር የለህም አመዛኝ ብለህ ያልከው ነገር የለህም እንደዛኛው ሰው አይደለም ስለዚህ ምን እንለዋለን ይላሉ እርግጠኛ በሆንከው ላይ ገንባ። እርግጠኛ የሆነው የትኛው ነው? ወሁወል ትንሹ ነው። ሶስት ነው ሁለት ነው ብሎ አልነበረም የተጠራጠረው? እርግጠኛ ሁለት ስለመስገዱ። ስለዚህ ሁለት ነው በልና ሶስተኛ ቀጥል ነው። አልቃዒዳ እንግዲህ ቃዒዳው ምንድን ነው መያዝ ያለብን ፍሬ ዋናዋ ነጥብ ቃዒዳዋ መርሆዋ ኢዛ ሸከ ወተረጀሐ ዒንደሁ ሸይኡን ያዕመሉ ቢራጅሕ አንድ ሰው ከተጠራጠረ ከዛ በኋላ የሆነ ነገር እሱ ዘንድ አመዛኝ ሆኖ ከተገኘ በአመዛኙ ነው የሚሰራው። واذا شك ولم يترجح عنده شيء يعمل باليقين ከተጠራጠረ እሱ ዘንድ አመዛኝ ብሎ የሚለው ነገር የለም፣ በእርግጠኝነቱ ይሰራል። እርግጠኛ የሚባለው ወህወል አቀል ትንሹ ነው። ያንን ትንሹን እርግጠኛ አይደለም እንደ ሁለት ስለመስገዱ ሁለት ሶስት ብሎ ተጠራጠረ አንድ ሰው። ስለዚህ ከሁለቱ ይነሳል ማለት ነው። بقي لنا አሁን ቀረ ለኛ ቀረ ምን ቀረ هل هناك شيء يجبر يجبر يجبر به ማምጣት ግድ ይላል ወይም ደግሞ يجبر هذا الخلل የጅቡሩ ነው እንጂ ዩጅቢሩ እንኳን ያስገድዳል ነው የጅቡሩ ይጠግናል የጅቡሩ هذا الخلل ይሄንን خلل ወይም ክፍተት የሚጠግን የሆነ يجبر يجبر هذا الخلل ይሄንን خلل ይሄንን ክፍተት የሚጠግን የሆነ ምን እያለ ነው ነገር አለ ወይ ሸይ አለ ወይ ነገር አለ ወይ ይሄንን ክፍተት የሚጠግን وهو الشك والتردد ምንድነው ይሄ ክፍተት ብለን ያለው ተጠራጥሯል ሰውየው ቅድም ምን አለ ራጅህ ከሆነለት በራጅሁ ይስራል ደግሞ ራጅህ አልሆነለትም ሰውየው በቃ ሸክ ላይ ነው ያለው ሁለት ይሁን ሶስት በቃ እኩል የሆነ ሸክ ሆነ የዚህ ጊዜ ምን ያደርጋል? በትንሸኛው ላይ ይገንባል። በቃ ዝም ብሎ አሰላሙ አለይኩም ነው የሚለው መጨረሻ ላይ ይሄ ክፍተት ተፈጥሯል። ክፍተት ሶላቱ ላይ የሆነ መርሳት የሚባል ነገር ተከስቷል። ሸክና ተረዱድ። ሸክ ማለት መጠራጠር ነው። ተረዱድ ማምታታት። ተምታቶ ነበር የሆነ ሰዓት ላይ ሸክ ተፈጥሮ ነበር። ይሄ ክፍተት በምንድን ነው የሚጠገነው? የሚጠገንበት ነገር አለ ወይ? መቁል ነዓም፣ አዎ እንላለን። አሸክ ወተረዱድ ዳኡን አሁንም ሸክና ተረዱድ የሚባለው ነገር በሽታ ነው ለሁ ደዋኡ መድኃኒት አለው الدواء هو سجود السهو سجود سهو የሚለው በ إضافة ነው سجود للسهو እንደማለት ነው سجود ለ سهو ተብሎ ለመርሳት ተብሎ የሚወረድ سجود አለ እሱ ይጠግነዋል يكفي سجدتين للسهو ለ سهو ሁለቱ سجود ይበቃል በዛ ይጠገናል ለምኑ ለ شك لكن ነገር ግን هل يسجد قبل أن يسلم? أو بعده አሁን ደግሞ ሌላ ጥያቄ ካሰላመተ በኋላ ነው ይሄ ስጁድ የሚወረደው ወይስ ከማሰላመቱ በፊት አሰላሙ አለይኩም ሳይል በፊት ሁለት ስጁድ ወርዶ ከዛ በኋላ ቀና ብሎ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብሎ ይላል ወይስ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ካለ በኋላ ሁለቱን ስጁዶች ወርዶ አሁንም አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ይላል እንዴት ነው የሚያደርገው ነው نقول أن لنا إذا كان لديه ترجيع يزيح كبابي ساتشون من ناقروا تنقر بطعم آه، لطالب العلم من دي للو تنش مشقروا عيك أريد إذا كان لديه ترجيح ترجيح السوزن دخالة ترجيح مالك من يعلو نقر بلا نقدم يا مزان ونقر سويو يا سبلت أو نقر كالة وبنى على الراجح راجح بميلو أمزان يبالو نقر كجنبا يسجد بعد السلام يا ካሰላመተ በኋላ ነው ምን የሚያደርገው ስጁድ ሰሁ የሚወርደው ያው እንግዲህ ሊነጣጥሉ ነው ነገሩ ይሄ እንግዲህ በራጅህ ከሰራ ነው ራጅህ የተባለው ሁለቱ ነው ሶስቱ ነው ከተባለ እንደ ሰውየው ነው የሚወሰነው ገባናል አቀል አይደለም ሁሌ ራጅህ የሚባለው ገባናል ወይ ሁለት ሊሆን ይችላል ሰውየው ውስጡ ያመዘነለት ማለት ነው ራጅህ ማለት ትንሹ ሊሆን ይችላል ትልቁ ሊሆን ይችላል ሁለት ነው ሶስት ነው ብሎ ተጠራጥሮ ነው ቀደም ያየነው ምሳሌ አንዱ በሆነ አጋጣሚ ላይ ሁለት ነው ሶስት ነው ብሎ ተጠራጥሮ ሁለት ነው ወደሚለው ቀልቡ ላይ ያመዝን ይችላል ይባላል ሌላ ሰው ደግሞ ሁለት ነው ሶስት ነው ብሎ ተጠራጥሮ ሶስት ነው ወደሚለው ቀልቡ አመዝኖ ሊሆን ይችላል እንግዲህ የራጀህ የሚባለው ነገር ከቁጥር ጋር ተያያዥነት የለውም ማለት ነው የቂን የሚባለውስ ከቁጥር ጋር ይያያዛል የቂን የሚባለው ሁሉ ጊዜ የትኛው ነው አቀሉ ስለዚህ ራጂሁን የወሰደ ጊዜ በሁለትም ይረጅህ ሰውየው በሶስትም ይረጅህ ምን ሊያደርግ ነው بعد السلام سجود ያደርግ بعد السلام السلام عليكم ورحمه الله السلام عليكم ورحمه الله ካለ በኋላ ስጁድ ወርዶ ከእንደገና ነው የሚያሰላምተው ማለት የሱ ስጁድ የሚታዘዝለት بعد السلام ወኢዛ ለም የኩን ለደይህ ተርጂሕ እሱ ዘንድ ተርጅህ ከሌለ ወበና አላል የቂን በእርግጠኝነቱ ላይ ከገነባ ደግሞ ሁለትና ሶስት ተጠራጥሮ ነበረ ሰውየው ሸኩ ራጅህ ማድረግ አልቻለም። ሁለት ነው ያመዘነው ቀልቡ ላይ ወይ ሶስት ነው ምንም የለም በቃ ብቻ ሁለትና ሶስት መካከል እሱ ተወናብዷል። ምን ያደርጋል? በየቂን ይሰራል፣ በእርግጠኝነት ይሰራል። በእርግጠኝነት ይስራ ከተባለ ደግሞ እርግጠኛ የሆነው ሁለት ስለመስገዱ ነው። ስለዚህ ሁለት ነው በቃ ይልና ምን ያደርጋል ማለት ነው? ሶስትና አራትን ሊያመጣል ሶስትና አራትን ሊያመጣል። የዚህ አይነቱ የኩኑ ቀብለ ሰላም የሱ ስጁዱ የሚሆነው ቀብለ ሰላም ነው ይላል። قبل السلام ማለት السلام عليكم ورحمة الله ብሎ ሳይል በፊት ከተሸሁድ በኋላ ዱዓ አድርጎ ይሄ اللهم إني أعوذ የሚለውን ዱዓ አድርጎ ምን ያደርጋል? ስጁድ ይወርድ። ስጁድ ወርዶ ስጁድ ውስጥ ምንድን ነው የሚለው? ሱብሓነ ረቢየል አዕላ ልክ እንደሌላው ስጁድ ነው። ያንን ይላል ያንን እንግዲህ ካለ በኋላ ተመልሶ ቁጭ ብሎ ሰላምታ ያወጣል። እንግዲህ ሰላምታው ስንቴ ነው የሚሆነው ማለት ነው? ይሄ ሰው አንዴ ብቻ ነው። እንደ እንደዛኛው አስተላምቶ ከእንደገና ሱጁድ ወርዶ ከእንደገና ሌላ ሰላምታ አይጠበቅበትም ማለት ነው። ቀብለ ሰላም ነው ብቻ ከሰላምታ በፊት ይባላል። ይሄ ይሄ አገላለጽ ምን የሆነው በየቂን የተካሄደው بترجيه يتكيدو دمو راجيه من آمن آيتو يتكيدو من بلانا بعد السلام فسلام تابو حالا إيها عند نجر إيها بتعمل تلك فتحنا جبزو بذيه على مكرات يسوى بذلك دل على ذلك حديث أبي سعيد الخدري رضي الله عنه لازم يتقو من يا أبي سعيد حديثنا إيها انقلي شيخ رحمه الله كان متبعا للنصوص كل قذيه نصنا من كتابة المشيخ نجي يوهنا መዝሀብ ምናምን የሚሉ ሰው አይደለም ለዚህ ነው ለዚህ አሁን አሁን ለሚሉት ነገር ደሊል ነው የሚያመጡት ከሐዲስ ነው የሚያመጡለት ቃለ ፉላን ታው ማለት ምን አሉ ሐዲስ አቢ ሰዒድ ረዲየላሁ ዐንሁ እና ወሐዲስ አብዱላህ ብን መስዑድ ረዲየላሁ ዐንሁ የአብዱላህ ብን መስዑድም ሐዲስ አላም እና እነዚህ ሐዲሶች ምንድነው የሚለው ቃለ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ዐለይሂ ሰላቱ ወሰላም አሉ ይላል የሰሂህ ሙስሊም ነው ይሄ ሐዲስ ያለው ኢዛ ሸካ አሐዱኩም ፊ ሶላቲሂ አንድ ሰው በሶላቱ ውስጥ ከተጠራጠረ ፈለም የድሪ ከም ሰላ ተላተን አው አርባዓ ሶስት አራት የሰገደውን አላወቀም። ሶስት ነው የሰገድኩት ወይስ አራት ነው ብለው ተጠራጠረ ፈልየጥረሕ ሸከ ሸኩን ወደዛ ይወርወርና ወልየብኒ ዐላ መስተይቀን ዐላ መስተይቀን እርግጠኛ በሆነው ላይ ይገንባ። አሁን እንግዲህ ሸክ የሚባለው እዚህ ጋር ያለው ሸክ ምን አይነት ነው? ምንም ተርጅህ ያልገባው ራጅህ ማድረግ ያልተቻለ እዚህ አይነቱ ማለት فليبني على ما استيقن እርግጠኛ በሆነው ላይ ይገንባበት ثم يسجد سجدتين قبل أن يسلم رسول صلى الله عليه وسلم ይኸው ሐዲሳቸው ላይ ምን እያሉ ነው قبل أن يسلم ምን ያደርግ سجود يورد እያሉ سبحان الله كان رحمه الله كان متتبعا للنصوص سبحان الله عجيب ነው ሸይኽና ዑሰይሚን ለዚህ ነው ብዙ ጊዜ ፈትዋ ሰጥተው ቀይር ያለው ማስረጃ ሲያዩ ይተውታል። ምንም ደንታ የላቸው። እንደዚህ ነበር ከዚህ በፊት የምለው እንዴት ብዬ የሚባል ነገር የለም። ዑለሞች ጋር እንደዚህ ነው የምናየው ማለት ነው። አላህ የሚፈሩ ዑለሞች ጋር ይሄ ነው ያለውና አንድ ሰው ሁል ጊዜ መሆን ያለበት እንደዚህ ሙተጀሪድ አኒል ሀዋ ከስሜቱ እርቃን ነው መቅረት ያለበት። ስሜት የሚባለውን ነገር ውልቅ ነው ማድረግ የሚያስፈልገው ማለት ነው። ምንን ለመከተል? ዋህይ ለመከተል። ያለበለዚያ ዋህዩና ስሜት ከቀላቀለ ሁለት ነገር ከአጃኢቡ ሁላ በጣም የሚገርመው ይላሉ ሁለት ተቃራኒ ነገር አብሮ ሲሄድ ነው ይላሉ እንደው ከሚገርም ሁላ የሚገርመው ይሄ ስሜትና ሸሪዓ ጭራሽ አብሮ አይሄድ ጭራሽ ጭራሽ ስሜቱን አንድ ሰው ቆልፎ ያው አንገቱ ላይ ገመድ አድርጎለት ሸሪዓውን እንዲከተል ምን ካላደረገው በስተቀር ካላገራው በስተቀር ስሜቴን እና ሸሪዓ ብሎ ፍጹም ሁለቱ አብሮ አይሄድ ما ينطق عن الهوى إن هو إلا وحي يوحى أيش تقول كسميته አይናገርም ማለት እሱ ይሄ እሱ የሚናገረው ነገር ዋህይ ነው አለ እንግዲህ ዋህይና ስሜት በጣም ይራራቃል ማለት ነው ከዚህ ነው የሚመጣው ሁለቱም ፍጹም አብሯል خير እንግዲህ وحديث وحديث ابن مسعود رضي الله عنه ሌላው የአብዱ ላህ ብን መስዑድ ሐዲስ ነው ቃለ ዓለይሂ ሰላቱ ወሰላም ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል ወኢዛ ሸከ አሐዱኩም ፊ ሰላቲሂ አንዳችሁ ሰላቱ ውስጥ ሲጠራጠር ፈልየተሐረ ሰዋብ ትክክለኛውን ትክክለኛ የሚለውን ይጠባበቅ ትክክለኛ የሚለውን ይገምት ማለት ነው ወተሐሪ ተሐሪ ደግሞ ላ የኩኑ ኢላ ማዕ ተርጂሕ ይሄኛው ዝቅተኛ ነው ይሄኛው ደግሞ ከፍተኛ ነው የሚልን በዚህ አይነት ከተርጂህ ጋር እንጂ አይሆንም ፈልዩቲም አለይህ ለማንኛውም ረሱሉ ወሰለም እቺ ቃል በመሀል የገባችው ለማብራራት የገባች ልጅ ሀዲስ አይደለችም ሐዲሱ አይደለች የሼክ ነገረች ወተህሪ ላ የኩኑ ኢላ መዓ ተርጂሕን የሚለው ከተርጂሕ ጋር ግን እንጂ ምን የለም ተሐሪ የለም አሁን እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ ከተጠራጠረ ፈልየተሐረ ሰዋብ ትክክለኛው የትኛው ነው የሚለውን ይገምት ይጠባበቅ ትክክለኛ አሁን ትክክለኛ የሚመስለኝ ሶስተኛው ነው ብሎ ካለ በዚህ አይነት ራጅህ ማድረግ የሚችል ከሆነ ፈልዩቲም ዐለይሂ በላጭ በሚለው ላይ ውስጡ ያመዘነው ላይ ማለት ምን ያደርግ ይሙላበት ሰላቱ ወይ ትንሹ ሊሆን ይችላል ወይ ትልቁ ሊሆን ይችላል ብቻ ውስጡ ምን ያለው ነው ይሄ ውስጡ የተቀበለው ማለት ውስጡ የተቀበለው ላይ ምን ያደርግ ሰላቱን ይሙላ ከዛ ثم ليسلم ثم يسجد سجدتين እዚህ ጋር ተርጂሁ ላይ ደግሞ ረሱሉ ምን እያሉ ነው ثم ليسلم ከዛ በኋላ አሰላሙ አለይኩም ይበልና ثم يسجد سجدتين ከዛ ሁለት ሱጁድ ይውረድ ባይሆን እዚህ ሐዲስ ላይ ያልጠቀሱት ምንድነው ሁለት ሱጁድ ከወረደ በኋላስ ሰላምታ ይረዳል ወይስ አይልም? ሁለት ስጁድ ወርዶ ብቻ ነው ቀጥ የሚለው? ላ ሰላም አለይኩም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ ከእንደገና ይላል። ይሄኛው በሌላ ሐዲስ መጥቷል። ኢንሻአላህ ምናልባት ከጠቀሰው ጠቀሰው፣ ካልጠቀሰው ሌላ ኪታቦች ላይ አለ። ወልዩዕለም ይታወቅ ይላሉ አና አስባበ ሱጁድ ሰህዊ የሱጁድ ሰህው ሰበቦች ሰላተቱን ሶስት ናቸው ይላሉ። ስጁድ ሳሁ እንድንወርድ የሚያደርጉ ሶስት ናቸው ሰበቦቹ። አንደኛ ዚያደቱ ጭማሪ ይባላል፣ ወነቅሱን ማጓደል ይባላል ደግሞ ወሸኩን መጠራጠር ይባላል። አወለን የመጀመሪያው ኢዛ ሰለመ ልኢንሳኑ ቀብለ ተማሚ ሰላቲሂ ሰላቱ ሳይሞላ በፊት አንድ ሰው አሰላምቶ ከሆነ ፈኢን ካነ ሙተዓሚደን በጠለት ሰላህ ሆን ብሎ አንድ ሰው ለምሳሌ ሁለት ረካ ይቀረዋል ሁለት ረካ እየቀረው እያወቀ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ አለ ሰላቱ ይቀራል ለምን ሆን ብሎ ስለሆነ ፈኢን ካነ ሙተዓሚደን በጠለት አሰላህ ሆን ብሎ የሚቀንስ ከሆነ ሰላቱ ይቀራል ወኢን ካነ ናሲያን ረስቶ ከሆነ ግን ثم ذكر ከዛም ካስታወሰ ወጀበ عليه ان يتمها ረስቶት በዛው ቢቀርስ አለ አንድ ሰው ታዲያ ምን የሚሉት ጥያቄ ነው እኛ የምንለው ረስቶት እስከ ዛሬ አላስታወሰውም የዚህ አይነት ሰው አለ ያስታውሰው ነገር ጠይቀን ነው የምንለው ገባላል እንደዚህ ያለ የሌለ ነገር አይጠየቅም ከሰለፎች ውስጥ ብዙ ጥያቄ ሲመጣላቸው ተከስተዋል ወይ ብለው ይጠይቁ ነበር አልተከሰተም ሲሏቸው ይከሰት ይላሉ አይመልሱም እንደዚህ ያለ ነገር ማለት ያልሆነ ነገር <laughs> አይባልም ማለት ነው አዳዶች ናቸው ዝም ብለው ነገር ለማስፋት የዚህ አይነት ነገር የሚያመጡ ሳይርሽ ወይን كان ناسيا ረሺ ከሆነ ثم ذكر ከዛ በኋላ ካስታወሰ ረስቶ ነበር አስታወሰ አሁን እንግዲህ አስታወሰ የሚለው ግድ ነው ረሳ ሰውየው ከዛ በኋላ አስታወሰ ምናልባትም አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ካለ በኋላ አስታወሰ ወጀበ عليه ان يتمها እችን ሰላት መሙላት ግዴታ ነው የሚሆነው የቀነሳትን ሰላት መሙላት አለበት ثم ከዛስ يسجد للسهو ለሳህው ስጁድ ይወርዳል መቼ ነው የሚወርደው قبل السلام ነው ወይ بعد السلام ነው ወይ ይመጣልናል يسجد للسهو ብቻ مثاله ምሳሌው صلى الإنسان الظهر عند سو ظهر سجده ولما قرأ التشهد الأول تشهد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 ሁለቱ ስጁድ አድርግ መቼ ሆነ ማለት ነው ይሄ አሁን ባዕደ አሰላም ባዕደ ሰላም ለምን ሆነ ከተባለ ይሄ ነቅስ ነው የሚባለው ዚያዳ ነው ከተባለ እንደው እንደኛ ቢሆን ኖሮ ሰውየው ቀነሰ ነው አይደለም እና ሁለት ረካ ተወ ስለዚህ ነቅስ ነበር የሚመስለን እንደ ሸሪያው ዚያዳ ነው የሚባለው ይሄ ምንድነው ሰውየው ዚያዳ የጨመረው ነገር በመሀከል የመጣው አሰላሙ አለይኩም ብሎ ይሄ መሀከል ላይ የተከፈተው ክፍተት አለ እሱ ዚያዳ ነው ለዛ ዚያዳ ነው የሚባለው እንደ ሸሪያው ዚያዳ ነው የሚባለው ነቅስ አይባልም እንደ ሸሪያው ስለዚህም ይሄ ዚያዳ ያለው ነገር ደግሞ ባዕድ ሰላም ነው ምንም የሆነው ሰጅደተይን ሳህው የሚወረድለት ማለት ነው። ወደሊሉ አሁን ማስረጃ አልሐምዱሊላህ እንግዲህ አላህ እንደው ከማስረጃ ጋር የምንንቀሳቀስ ሰዎች አላህ ያደረገን ወላሂ እንደው አልሐምዱሊላህ ነው የሚባለው። ሁል ጊዜ እንዴት ያደርጋሉ? ሁሌ አላህ አለ ነብዩ አሉ ሲባል እርካታ ይፈጥራል። አላህ እከሌ አለ እከሌ ይሄ ቀስወተ ቀልብ የቀልብ ድርቀት የሚያመጣው እንደዚህ ያለ እነ ከሌ ከሌ ሲባል አብሶ እከሌ የሚባለው ጃሂል ከሆነ በጣም አስቸጋሪ ነው። አውሶ አሊም ይሻላል እንደው ጃሂል ሆኖ እከሌ ነው ያለው በቃ እነ እነ ከሌ ስላሉ ከሌ ስላለ የሚባል ድርቅና ካለ በጣም አስቸጋሪ ዝም ብሎ ምን ከሆነ ማለት ነው ሰው የሚከተለው ማስረጃ ሳይሆን ይሄ አይንን አውሮ አተቅሊዱ አዕማ ይባላል አይን ጨፍኖ አይን ታውሮ መከተል ይሄ ከሆነ ደግሞ ጨራሽ በጣም አሳዛኝ ነው ለማንኛውም ወደሊሉ حديث አቢ هريرة رضي الله عنه ማስረጃው የአቢ ሁረይራ ሐዲስ ነው አላህ መልካም ስራውን ይለት ምን አለ أن رسول الله صلى الله عليه وسلم صلى إحدى صلاتي العشي رسول صلى الله عليه وسلم ከሁለቱ ከቀጥር በኋላ ካሉት ሰላቶች አንዱን አሰገዱ ኢህዳ ሰላተይ العشي اما الظهر واما العصر ይላል ኪታቡ ወይ ዙህር ነው ወይ አስር ከቀትር በኋላ ያለው ነገር አሽይ ነው የሚባለው ማታ ነው የሚባለው አስለም ማለት ነው እና የነዚህን የአሽይ ሶላቶች የሚባለው ዙህርና አስር የሚባለውን ከሁለት አንዱ ነው ብቻ አሰገዱ ተሰለመ ሚን ረካዓተይን ይላል ሁለቱ ረካዓ እንግዲህ ጀለመላ ይንሳ የማይረሳው አላህ እሱ ብቻ ትልቅነትና ጥራት ተገባው ከዛ ውጭ ያለው ረሽ ነው ረሱሉ አለይሂ ሰላቱ ወሰለም ካነ ያንሳ ሐታ የቁርአን አንቀጽ ይረሱ ነበር። እዛ ነው አንዴ ቁርአን ተረስታቸውና ሩኩ አድርገው ረሱል ሰለላሁ ዐለይሂ ወሰለም ወረዱ፣ ጨረሱ። ካሰላመቱ በኋላ ጠየቁ። ሲጠይቁ ነገሯቸው ለምን አስነብኝ ነው እነማ አነ በሸሩ ምስልኩም አንሳ ከማ ተንሰቡ እኔ እንደናንተ ያለው ሰው ልጅ እናንተ እንደምትረሱ ትረሳለሁ فاذا ነሲቱ فذكروني ስረሳ አስተውሱ ብለው ረሱል ሰለላሁ ዐለይሂ ወሰለም ተናገሩ። እንግዲህ መርሳት ይሄ የሰው ልጅ ባህሪ መርሳት መሳሳት የሚባለው የሰው ልጅ ባህሪ ነው። ልብ በሉ። መርሳት መሳሳት የሰው ልጅ ባህሪ ሰው እግር እጅ እንዳለው ይሳሳታል፣ ይረሳል። ገባናል? ይሳሳታል፣ ይረሳል። ግን ጎበዝ ብሎ ማለት ማን ነው? ሲሳሳት ሲያነቁት የሚነቃ ሲሳሳት ሲያነቁት እንደዚህ እንደዚህ ነው ሲሉት ወይም ሲረሳ ሲያስታውሱት የሚታወስ ሰው ይሄ ጎበዝ ረስቶ ነበረ። አሁን ደግሞ አውቆ ትንዩታል። አውቆ እኮ የዚህ አይነቱ ደግሞ ከአሁን በኋላ ቢቀሰቅሱትም አይሰማም። አውቆ የተኛ ቢቀሰቅሱትም አይሰማም። አውቆ ነው የተኛው። ከአሁን በኋላ መጀመሪያ ረስቶ ነበረ፣ ግን አሁን ደግሞ ቢነግሩትም በቃ አስቸጋሪ ነው። እንግዲህ ጎበዝ ብሎ ማለት አለመርሳት አይደለም ወይም አለመሳሳት ሳይሆን ይረሳም ይሳሳትም መመለስ ብቻ ኩሉ በኒ አደም ኸጣ ወኸይሩ ኸጣኢን አተዋቡ ሁሉም ይሳሳታል መሳሳት ያለ ሲሆን መመለስ ግን ግድ ነው ይሄ የአደም ጠባይ ነው መመለስ አለመመለስስ የማ ጠባይ ነው የሸይጣን ጠባይ የሸይጣን ጠባይ ይሄ ነው ሁሌ ልንሄድበት የሚገባው ማለት ከዛ ነው አንድ ኪታብ ላይ ምን ይላል النسيان الخطأ والنسيان كالصفة الذاتية للإنسان صفة الذاتية مالت عين እጅ እግር ይሄ ሲፈት ዛለች ልክ እንደዚህ خطأ እና ኒስያን ልክ እንደዚህ ነው መረሳት መሳሳት ለሰው ልጅ እንዲህ ነው በቃ እንደ ሲፈት ዛትያ ነገር ግን ይኸው ቅድም እንዳልኩት ተመለስ ሲባል አንድ ሰው ሲመከር መመከር መቻል አለበት ማለት ነው ጭራሽ ጥመት አይደለም መጨመር ያለበት ይሄ ነው አልሙሂም ሰላት አልዓሽይ ረሱሉ ሰለላሁ ዐለይሂ ወሰለም አሰገዱ። ሁለት ረክዓ ካሰገዱ በኋላ አሰላሙ አለይኩም ወረሕመቱላህ አሰላሙ አለይኩም ወረሕመቱላህ ብለው ተሰናበቱ። ثم تقدم إلى خشبة معروضة ከዛ እንደዚህ የተጋደመች የሆነች እንጨት ነበረች። ወደዛ ቀደም ብለው ረሱሉ ሄዱና ፊል መስጂድ መስጂድ ውስጥ ፈተካ አለይሃ እንጨቷ ላይ መጥተው ተደገፉ። እንደዚህ መስጂድ እንደዚህ የተጋደመ እንጨት ነበረ። እዛ እንጨት ላይ ሄደው እንደዚህ ተደገፉ ምን ይላል ይኸው ፈተከ عليها وشبك بين اصابعه كانه غضبان شبك بين اصابعه ጣቶቻቸው መካከል አቆራኙና እንደዚህ ሰላት ውስጥ አይቻልም ይሄ እንደዚህ ማለት ተሽቢክ ሰላት ውስጥ አይቻልም ይሄ ከሰላት ውጪ ነው ረሱል ሰለላሁ ዐለይሂ ወሰለም ያሉት እንደዚህ ብለው ጣቶቻቸው እንደዚህ አደረጉና እንደዚህ ተደግፈዋልም ይላል ከአነሁ غضبان የተቆጡ ይመስላል آه، የናንተ ኪታብ እንደዚህ آه، አላመጣው ምሱን ወሸበከ بين اصابعه ብቻ ነው ያለው በጣቶቻቸው ማከል አቁ እንደዚህ አስተሳሰሩና ቆሙ كانه غضبان يتقطو يمثلال يعني ማለትም አሉ لم ينبسط بظن دستኛ الرسول صلى الله عليه ولم ينشرح صدره ልቦናቸውም ክፍት አልሆነም በዚህ ምክንያት لانه لمن ببال لم يتم الصلاه ሰላቱን ረሱሉ ሰለላሁ ዐለይሂ ወሰለም ስላልሞሉት ቅር ብሏቸዋል ማለት ነው። ገባን አሁን እኮ ሙእሚን የሆነ ሰው መቼም አንድ ሰው አዛን አላለ አዛን እየጠበቀ ነው ያለው በህሊናው ነው የሚጠብቀው እንደውም ልጠብቅም ብሎ አይደል ከዛ በኋላ ምንድነው የሚለው ሰላት ተሰግዶ ምናምን አልቆ ይሆናል ይሄ ነገር ግን አዛን ይላል ይቆጨዋል የሆነ እንትን ነገር እኔ እኮ ቅር እያለኝ ነው ከቅድም ጀምሮ ይላል ሲያየው ሰዓት ሄዷል ይሄ እንግዲህ ቀልቡ ውስጥ እንደዚህ የሚፈጠረው ምንድነው የለመደው ዒባዳ ያስለመደ ሰው ዒባዳዋ እሱ በማያውቅበት ሁኔታ እንኳን ስትጓደል ቅሬታ ይመጣል ቀልብ ላይ የሆነ ተጽዕኖ አለው ማለት ነው ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ይኸው እንግዲህ ሊአነሁ ለም ዩቲመ አሰላህ አሉ ሼክ ነው እንደዚህ ያብራሩት እንጂ ሐዲሱ ላይ እንደዚህ የለም وهذه من نعمة الله على الإنسان እንዲህ ያለው ነገር አላህ Subhanahu Wa Ta'ala ለአንድ ሰው ኒዕማ ሲውልለት ነው ማለትም أنه إذا حصل منه خلل في عبادته እሱ ጉዳዩ አሁን እየተናገርኩ ያለውበት እያሉ ኢዛ ሐሰለ ሚንሁ ኸለሉን ፊ ዒባደቲሂ በዒባዳ ውስጥ ኸለል ሲፈጠር ክፍተት ሲፈጠር ለም ያዕለም ቢሂ እሱ ያላወቀው የሆነ ክፍተት ሲፈጠር አነሁ የጅዱ ፊ ነፍሲሂ ሙንቀቢደን እዛ ቀልቡ ውስጥ የሆነ የተጨፋገገ ነገር ወይም የተሸበሸበ ነገር ያገኛል። ቀልቡ የተከፈተ አይሆንም ወይም ሰፊ አይሆንም ማለት حتى يمن الله عليه بإكماله الله سبحانه وتعالى በመሙላት እስከሚቸርበትና አላህ እንዲሞላ እስከሚያደርገው ድረስ بخلاف الإنسان الذي لا يبالي ምንም ደንታ የሌለው ሰው ከሱ ተቃራኒ الإنسان الذي يحرص على إتقانه على إتقان عمله ስራውን በማሳመር ላይ ጉጉት ያለው ሰው ለው ፍሪዳ ሰሃ እዚህ ጋር የእቺ የማቆም ምልክት ያስቀመጠበት አቀማመጡ ትክክል አይደለም። ሙብተዳውን ወደዛ ሰጥቶ ነው አልኢንሳኑ الذي يحرص ብላችሁ ይሄ ላ የሚለው ጋር ነው መቆሚያ መሆን ያለበት። አልኢንሳኑ الذي يحرص على اتقان عمله ስራውን በማሳመር ላይ የሚጓጓ የሆነው ሰው ለው ፍሪድ ሰሃ እንደው ረሳ ተብሎ ቢባልም እንኳ فسييسر الله له ما يجعله يتقنه فسييسر الله له الله ያገራለታል ما يجعله የሚያደርገውን ነገር يتقنه ይሄንን ስራ አሳምሮ የሚሰራበትን ነገር አላህ ያገራለታል እንዲያስታውስ ያደርገዋል የመሳሰል አልሙሂም አልሙሂም አሳሳቢው ነገር አሁን ወደ ሐዲሱ እንመለስ ነው ማለት ነው لما رآه الصحابة على هذه الحال ሐዲሱን እኮ ቆረጥ አድርገው ነው እሳቸው ሸርህ የጀመሩት ሰሃቦቹ በዚህ አይነት ሁኔታ ረሱልን ሲያዩዋቸው وكان رسول الله صلى الله عليه وسلم قد ألقيت عليه المهابة العظيمة እንኳን አይደለም ረሱሉ አለይሂ ሰላቱ ወሰላም ይቀርና ዛሬ እንኳን ሼክ የተባለ ሰው ምን ያክል ግርማ ሞገስ አለው በጣም እኮ ዒልም ያለው ሰው ግርማ ሞገስ አለው መሃባ አለ ለዚህ ነው መሃባው እንዲጨምር ልብስም ይጨምራሉ አቡ ሐኒፋ ረሂመሁላህ ጠብጣባችሁን በደንብ ሰፋፊ ሰፋፊ ያርጉት አሉ። ከጃሂሉ ነጠል በሉ አሉ። ዕልም ያላቸውን ሰዎች ለምን እናንተ ልትከበሩ ይገባል ከማንም የበለጠ እናንተ ስትከበሩ ዕልሙ ይከበራል። የያዛችሁትም ሰው እኮ ጥሩ ነገር ይዞ በጣም የሚያምር ነገር ይዞ የሆነ አሸዋ ይሄን ንፋስ የሚነፍስበት ይዞ ቁጭ ቢል ትንሽ ይወርዳል አይደለ? የሚገዛው ሰው አያገኝም። ገባናል? ያችኑ ነገር ደግሞ እሱ የያዛትን ንጹህና ጥርት ያለች ነገር ትልቅ ሱፐርማርኬት ሲሸጥ ደግሞ ሰው ይንጋጋል። ምን ያስፈልጋል ማለት ነው? ከዛ ከዒልሙ ጋር እዛው አካባቢው ላይ የሚያስከብር ነገር ያስፈልጋል ማለት ነው። ያለበለዚያ ዒልሙን ይዞት ያልሆነ ቦታ ከተቀመጠ አንድ ሰው ወይም ደግሞ ዒልሙ የያዘው ሰው የተናቀ የሚደረግ ከሆነ ከዒልሙም ላይ ከዒልሙ ላይ ዒልም አይነሳም። ከሱ ዒልም ላይ ዒልም አይነሳም። ሰዎች ይነቁትና ያዛው አፈር ይበላል የሱ ዒልም እንጂ አያነሱለትም። المهم رسول صلى الله عليه وسلم قد ألقيت عليه المهابة العظيمة تلك هنا قرما وقت الله تلوبات جوال هاب الناس أن يكلموه ولتن يتسجدوا سوت يقل لما الناقر فرتوا ولت تتسجدوا سوت ولا زن بلوا خير الشيء حتى أخف الناس كسوه الله ليت يالوت نتل يالوت أبو بكر رضي الله عنه وعمر رضي الله عنهما هذا ولتن ما يجي أبو بكر عمر انقوا سيقروا አኸሱ ናስ የሚባሉት ለነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ጃአ النبي صلى الله عليه وسلم وابو بكر وعمر رسول صلى الله عليه وسلم ماتوا ابو بكر وعمر جلس وابو بكر وعمر ذهب ابو بكر وعمر صعد وابو بكر وعمر ተራራ ላይ ወጡ ከተባለ አቡበክርና ዑመር አሉ እዛ ነው ኡሑድ ተራራ ላይ ወጡ ከዛ በኋላ ኢነማ አለይከ ነብዩን ወስዲቁን ወሸሂዳ እንደዚህ ሁሉ ቦታ ላይ አቡበክር ዑመር አሉ የሆነ ቦታ ላይ ገቡ ከተባለ ሄዱ ከተባለ ተቀመጡ ከተባለ አቡበክርና ዑመር ከነብዩ ጋር በጣም በብዙ ሐዲሶች አሉ አልሙሂም አቡበክርና ዑመር እንደዚህ አኸስ የሆኑት እንኳን ለየት ያሉት እንኳን ሃባ አን ዩከሊማ ነብዩን ለማናገር ፈሩ ወካነ ፊል ቀውሚ ሰዎች ውስጥ ነበረ ደግሞ ረጁሉን ሰው ነበረ ዩዳዒቡሁ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ያቀላለዱት የነበረ አንድ ሰው ነበረ ሙዳዓባ ማለት የተወሰነ ቀልድ ማቀላለድ ዩሰሚህ ነቢዩ ይጠሩታል ሰውየውን ዘል የደይን ባለ ሁለት እጆች ብለው ይጠሩታል ሁለት እጅ ሁሉም ሁለት እጅ ነው ያለው ሶስት አራት ያለው የለም ሁሉም ሁለት እጅ ነው ያለው ነገር ግን የእሱ እጅ ለየት የሚያደርገው ነገር ምንድነው እጆቹ ረዣዥም ናቸው ሰውየው ስለዚህም የእሱ ነው እጅ ማለት እጅ ከተባለ خير يسميه ذا اليدين صاحب اليدين የሁለት እጆች ባልተቤት ይሉት ነበር لأن يديه طويلتان ይላሉ ሸህ ሁለቱ እጆቹ ረዣዥም ስለነበሩ ፈካነ ረሱሉ ዐለይሂ ሰላቱ ወሰላም ይዳዒቡሁ ነብዩ ሰለላሁ ዐለይሂ ወሰለም ይቀላለዱት ነበር ከሰውየው ጋር ያቃልዱት ነበር። የሚቃለድ ሰው ጥቅሙ እንግዲህ የዚህ አይነት ጊዜ ነው። ሰውየው ኮረፍ ብሎ ትንሽ እንትን ሲል ምን ያደርጋል? ቀስ ብሎ እንደቀልድ አድርጎ ይጠይቃል ማለት ነው። ሐጃ ያሳካል። የዚህ አይነት ሰው ጥሩ ነው። ፈተቀደመ ረጅሉ ሰውየው ቀደም አለና ፈቃለ ያ ረሱላላህ የአላህ መልክተኛ ፈያላቸው አነሲተ አም ቀሱረት ሶላት ሰላቲቱ አጥራ ነው ቀሱረት ማለት አጥራ ነው ወይስ እርሶ ረስተው ነው ወይስ አዲስ ዋህይ ወርዶ ሰላቱ በቃ ካሁን በኋላ አጭር ተደርጓል ይሄ የዙህሩ ወይ የአስር ነገር ነው የሰገዱት ሁለት ነው ከዛሬ ወዲያ ተብሎ ነው ወይስ እርሶ ረስተው አላቸው የዚህን ጊዜ فقال الرسول عليه الصلاة والسلام لم أنسى سبحان من لا ينسى لم أنسى እኔ አልረሳሁም ወለም ተቅሱር ሰላቲቷን ደግሞ አልታጠረችም አጭርም አልተደረገች እኔም አልረሳ ፈነፋ ነፊ ያደረጉ ንስያናን يعتري البشرية سبحان الله نسيانا مرسات يعتري البشرية የሰው ልጅ የሚገጥመውን መርሳት ነፊ ያደረጉ ያው እንግዲህ የሰው ልጅ የሚገጥመው የሆነውን መርሳት እንግዲህ የሰው ልጅ እሳቸውን ሁሉንም እንደሚገጥመው እሳቸውን የሚገጥማቸዋል አልረሳሁም አሉ አልረሳሁም አሉ እንደገና ወነፋ አልቀስራ ቀስርንም ነፊ ያደረጉ وهو حكم شرعي لا يمكن فيه الخطأ ይሄ ደግሞ خطأ ፍጹም አይመችም የሸሪዓዊ ብያኔ ነው فقال الرجل رضي الله عنه الله بل كان سرون لك الناس ويوالا بلى قد نسيت هو ما بقى አገኘሁት بلى ፍጹም አይደለም قد نسيت በእርግጥም ረስተዋል ቀድን አስገባበት ቢታህቂቅ ነው በእርግጥም ረስተዋል አላቸው فقال صلى الله عليه وسلم نبي صلى الله عليه وسلم للناس لسوت أكما يقول ذو اليدين ይሄ ባለ ሁለት እጅ እንደሚለው ነው ወይ ይሄ ባለ ሁለት እጅ ማለት ያው ይሄ ሰው የሚታወቀው ዙል የደይን ተብሎ ስለሆነ ነው እንደዛ አሉ ዙል የደይን እንደሚለው ነው አሉ قالوا نعم يا رسول الله الله እንደዛው ነው አሏቸው فتقدم الى مكانه بعد الحوار ወልሙናቀሸ ከዚህ ወሬ በኋላ ከዚህ ንትርክ በኋላ ረሱሉ ሰለላሁ ዐለይሂ ወሰለም ዞሩና ወደ ቂብላ ፈሰላ ማ ተረክ የተውትን ሁለት ረክዓ ሰገዱ። አዲስ አልጀመሩም። ሁለት ረክዓን ያሰገዱ ሁለት ረክዓ አይ ረክዓተይን ثم ሰለመ ከዛ ያው እዚህ ሐዲስ ላይ አሰላመቱ ስጁድ አልወረዱም አሁን ثم ሰለመ ثم ሰጀደ ሰጅደተይን ثم ሰለመ እንግዲህ ካሰላመቱ በኋላ ሁለት ስጁድ አድርገው ሱመ ሰለመን እዚህ አያችኋቸው አይደለም? ሱመ ሰለመ እዚህ ጋር ነው ያለችው። ሱመ ሰለመ ከሱጁዶች በኋላ ደግሞ ከእንደገና ምን አደረጉ? ሰላምታ ይሄ አሁን ስሙ ነቅስ ነው የሚባለው ወይስ ዚያዳ ነው የሚባለው? እንደ ሸርዕ ከተባለ ምንድን ነው ምንድን ዚያዳ ነው ወይስ ነቅስ ነው? ዚያዳ ነው። ምንድን የተጨመረው? አዎ ተስሊም ተጨምሯል፣ ወሬ ተጨምሯል። <laughs> ዚያዳ ነው። مثال مثال صلى الفجر فجر سجد أمس وسلم في أول ركعة بمجمرة وركعة السلام عليكم ورحمة الله بلون قريب ويتراد الرجاء ثم ذكر كذا وهلا آه، أستوسه هنا نقول يأتي بركعة يزي زي من عندنا من عند ركعة ما مطاف اللبت ويسلم كذا السلام مثال ثم يسجد سجدتين كذا كل السجود يوردنا ثم يسلم كذا السلام مثال وعلى هذا سر فذهنت ቀጥል ተቂስ على قولي ተኩን على እኔ እንደምልህ ቀይሰህ ሂድ በቃ ያስኬዳል አለ ካሁን በኋላ ልክ እንደዛ ثانيا ሁለተኛ አሁን እንግዲህ አየነው ማለት ነው ነገሩ زاد الإنسان في صلاته ركعة አንድ ሰገደ ሰው አንድ ሰግዶ ሁለተኛ አንድ አሁን አንድ ሰገደና አሰላሙ አለይኩም ወራህመቱላህ ብሎ ሲጨርስ ከጨረሰ በኋላ ትዝ አለው አንድ ነው የሰገደ። በዚህ ጊዜ ምን ያደርጋል? ሁለተኛዋን ያመጣል። ተሸሁድ ቁጭ ይላል አይደል? ሁለተኛዋን ነው የሚሰግዳት የቀረችዋን አንዷን ረካ ሁለተኛዋን ማለት ነው። እሷን ይሰግድና ተሸሁድ ቁጭ ይላል። ከተሸሁድ በኋላ አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ ብሎ ይሰናበታል። ከተሰናበተ በኋላ ስጁድ ይወርድ ሁለት ስጁድ ወርዶ ይሄ ለሳሁ ማለት ነው ለመርሳት ሁለት ስጁድ ወርዶ ከእንደገና ያሰላም خير زاد الانسان في صلاته ركعه ان شاء الله እንግዲህ ቀስ ብላችሁ ያዳመጣችሁ ትሄዳላችሁ በሶላቱ አንድ ረካ ጨመረ አንዱ አው ረካዓተይን ቅድም እንደው ሰላቱን ሲቀንሰው ነው ያየነው አይደለም አዎ አሁን ደግሞ አንድ ረካ ጨመረ ወይም ሁለት ረካ አው ስጁድን ወይ አንድ ስጁድ ወይም ደግሞ ሁለት ስጁድ ጨመረ አራት አረግም ሁለት የነበረውን ስጁድ أو قياما ወይ ደግሞ ቅያም ጨመረ አንዴ ተነሳና ቆመ ወደ አምስተኛው ማለት ነው ትዝ ሲለው ቁጭ አለ አሁን ቅያም ጨምሯል አይደል فهنا የዚህ ጊዜ ኢንካና አሚደን ሆን ብሎ ከሆነ ይህንን የሚጨማምረው አንድ ረካዓ አንድ ስጁድ ሁለት ስጁድ አንድ ሩኩ ሲጨማምርበት የሚጨማምረው ሆን ብሎ ከሆነ بطل الصلاة صلاة يطفى من مشكل لقول النبي صلى الله عليه وسلم النبي صلى الله عليه وسلم من عمل عملا ليس عليه أمرنا فهو عند سرا يسرى የኛ ትእዛዝ የሌለበትን ስራ የሚሰራ ሰው ስራው ተመላሽ ነው ረድ የሚለው መርዱድ ነው የተፈለገበት መልስ ነው እኮ የሚለው ራሱ ይሄ ረድ ማለት ደረቅ ትርጉሙ መልስ ማለት መልስ ማለት የተፈለገው የሚመለስ ማለት መልስ ነው የሚሆነው ሲባል የሚመለስ ነው የሚሆነው በአማርኛውም እኮ አለ አይደለም መልስ እንላለን የሚመለስ ፈልገንበት ማለት ነው ልክ እንደዛ ወኢን ካነ ናሲያን ረስቶ ከሆነ ፈኢነሁ ላ ተብጡሉ ሰላቱሁ ሰላቱ ባጢል አይሆንበትም ማስተካከያ ተደርጎለት ይቀጥላል ሰላቱ ማለት ነው ثم لكن ነገር ግን اذا ذكر في اثناء الزياده እየጨመረ ባለበት ሁኔታ ልክ ሲያስታውስ ወጀበ عليه الرجوع መመለስ ግድ ይለዋል አሁን እንግዲህ ነጥለን ማወቅ ያለብን ነገር አለ ማለት ነው ወደ አምስተኛው አንድ ሰው ሲሄድና ወደ ሶስተኛው ረካዓ ሲቆም ይለያያል ሁክሙ። ተሸሁደል አወልን ትቶ አንድ ሰው ቀጥ ካለ በኋላ ቀጥ ብሎ እጁን እንደዚህ አድርጎ ከቆመ በኋላ ትዝ ምን መተው ተሸሁድ መተው። የዚህ ጊዜ መመለስ አይቻልም ወደ ኋላ። ለምን ቀጥ ብሎ ቆሟልና ሰው ትቶት የመጣውም ደግሞ ምንድነው ዋጅብ ነው። አሁን የገባበት ሩክን ነው። ሩክን ለዋጅብ ሊያፈርስ ነው ማለት ነው። ይሄ ፍጹም አይሆን። ይሄ አያስኬድ። ቀጥ ብሎ በዛው ነው በቃ መቀጠል ያለበት። ከዛ መጨረሻ ላይ ስጁድ ሰህው ይወርዳል። ይሄን ነገር ግን አምስተኛ ረካ ቢያመጣ ተነስቶ አምስተኛ ረካ ቀጥ አለ። አሁን ቀጥ ብያለሁ በቃ ካሁን በኋላ መውረድ የለብኝም ብሎ ሊቀጥል ነው? ላ አልሐምዱሊላህ ጀመረ ረቢል ዓለሚን ሳይል ነው ቁርጥ አድርጎ ቁጭ ማለት ያለበት። አሊያ ደግሞ እዛም ሱራም እየቀራ ቢሆን መቆመጥ ያለው አሊያ ደግሞ ልክ እንደቆመ መቀመጥ ያለበት ብቻ ምንም አይታይም መመለስ አለበት። ባጢል ነው መቀጠል ወደዛ መቀጠሉ አይሆንም መመለስ ነው ያለበት። خير ሁለቱ ይለያያል ማለት ነው። وجب عليه الرجوع والتشهد عليه رجوع ግድ ነው ተሸሁድ ግድ ነው ثم يسلم ከዛ በኋላ ያስተላምታል ثم يسجد ከዛ በኋላ ስጁድ ይወርዳል ثم يسلم ከዛ በኋላ ያስተላምታል وإذا ذكر في أثناء الزيادة በዚያዳው ላይ ካስታወሰ نقول يرجع ويجلس ويتشهد ويسلم ثم يسجد سجدتين ثم يسلم ዚያዳው ላይ ፊ አክናኢ ዚያዳ ማለት እየጨመረ ባለበት ሁኔታ ቢያስታውስ እየጨመረ ባለበት ሁኔታ አምስተኛው ላይ ቆመው የዚህ ጊዜ ምን ያርጋል የርጅዑ አንደኛ ይመለሳል ወደ ታች ይቀመጣል። ተሸሁድ አልነበረም መቀመጥ የነበረበት አሁን ተመልሶ እዛ ይቀመጣል። ወየተሸኸዱ ተሸሁዱን ይቀራል ወይሰሊሙ ተሸሁድን ከጨረሰ በኋላ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ብሎ ይውጣ ከወጣ በኋላ ثم يسجد سجدتين ሁለት ስጁድ ያመጣል ثم ይሰልም ወይም ይሰልም ነው ያ ሰላም አሁን እንግዲህ ምሳሌውን እሳቸው ተናግረውታል እዚህ ላይ قام الى الخامسه في صلاه الظهر ያሉ صلاه الظهر ነበር አምስተኛው ላይ ቆመ فلما ركع ركوع እንዳደረገ وقال سمع الله لمن حمده ሲል ذكر ان هذه الخامسه አምስተኛ መሆኗን አስታወሰ እዚህ ጊዜ በቃ አሁን እንትን ያደርገው አንዴ መውረድ ነው ምናምን አይባልም ገባራለ ልክ እንዳስታወሰ ነው ወደ ታች ቆጭ ማለት ነው ያለበት ذكر ان هذه الخامسه فهنا لا يكمل الركعه ረካዋን እንዳይሞላት በቃ ይቀመጥ فلو اكمل الركعه بطل الصلاه እያወቀ አምስተኛ መሆኑን እያወቀ አንዴ ጀምሬዋለሁ በቃ ምን ትርፍ ነው ደግሞ ትርፍ ብዙ ጊዜ <laughs> ችግር የለውም ብሎ አንዳንድ ሰው እኮ እንደዚህ ነው አይደል ቢያስበው ብቻ እኔ አላጓድል እንጂ ቢጨምር ደግሞ ምን ችግር አለው <laughs> ብሎ እንደ ምርቃት ይጨምረው ሰላቱን ባጢል ነው የሚያደርገው ሰላቱን ያጠፋል አይቻልም እንደዚህ ያለው ላኪን ነገር ግን ማድረግ ያለበት ምንድነው የጅሊስ ቁጭ ይላል فيقرأ التحيات التحيات يقرأ ويكملها يمولاتال ويسلم يسلمتال ثم يسجد سجدتين ويسلم ከዛ ሁለት ስጁድ ይወርዳል አሰላም ይላል يغلط بعض الاخوان አንዳንድ ወንድሞቻችን ይሳሳታሉ في هذه المسألة በዚህ ነጥብ ላይ አሉ شيخ فيقول ይላል اذا شرع في قراءة الزائدة ጭማሪ የሆነው ቅራአት ውስጥ ከገባ አምስተኛውን ለምሳሌ التي هي الخامسه في مثالك በምሳሌያችን አምስተኛውን አምስተኛው ላይ ቅራአት ከጀመረ ለም የርጅዕ ብለው ይላሉ አይመለስም ብለው ይላሉ አንዳንዶች አንዳንድ ወንድሞቻችን ካለማወቅ አሉ ነቁሉ እንላለን هذا خطأ ይህ ስህተት ነው الزيادة لا يجوز الاستمرار فيها ዚያዳ ከሆነ ጭማሪ ከሆነ ጭማሪ ላይ አይቀጠልም መታ ذكرت ልክ እንዳስታወስከው وجب عليك انهاء الزيادة ዚያዳውን መተው ወይም ማብቃት ግድ ነው وأن تجلس تقمطالله ثم تقرأ التشهد تشهد تقرأله ثم تسلم كذا ولا تسلمتالله ثم تسجد سجدتين وتسلم كذا ካስተላመጥክ በኋላ ነው ሁለት ስጁድ ወርደ ከዛ በኋላ የምታሰላምተው? አሁን ምን ስለሆነ ጉዳዩ ዚያዳ ነው። አሁን ገባሽ አይደል? የቀደሙም ዚያዳ ነው የሚባለው ብያችኋላ አሁንም ዚያዳ አሁን ደግሞ ሐቂቂየ ነው። በዑርፍም ዚያዳ የሚባለው ነው። በሸሪያውም ዚያዳ ይባላል። በተለምዶም እኛም እንዳየነው አንድ ረካ ጨምሯል ሰውየው ወይም አንድ ሱጁድ ጨምሯል። ስለዚህ ዚያዳ ዚያዳ የሆነ ነገር ደግሞ እንዴት ነው ሱጁድ ሰሁም የሆነው? ባዕዳ ባዕድ ተስሊም بعد التسليم لزيادة بعد التسليم سجود የሚወረዱ الدليل ይሄው እንግዲህ ማስረጃው حديث ابن مسعود رضي الله عنه يا عبد الله بن مسعود حديثنا الله من كم سرون لتنا أن النبي صلى الله عليه وسلم صلى بهم رسول صلى الله عليه وسلم بالنسوا السجدوا الظهر ظهرا خمس ركعات أمست ركعة أمست ركعة السجدوا ይሄው ሁላችሁ እንግዲህ አላህ Subhanahu Ta'ala እንደው ለህክማው ረሱሉን እያሳሳታቸው ይመስላል ነው እሳቸው ባይሳሳቱ ኑሮ ምን ማድረግ አይቻልም ነበር የዚህ አይነቱን አህካም ማወቅ አይቻልም ነበር ግን አላህ እንዲሳሳቱ አደረጋቸው ቀደረን ለእኛ ደግሞ ሸርዕን ጠቀመን የእሳቸው በቀደር መሳሳት ታዲያ እነ ነቢዩ صلى الله عليه وسلم صلى فيهم الظهر خمس ركعات أمس ركعات سجدوا النبي صلى الله عليه وسلم ظهر فلما سلم قيل له يا رسول الله أحدث في الصلاة شيء አሁን ሰሃቦቹ ሌላ ሰው ቢሆን አቡበክር ቢሆን ዑመር ቢሆን ኖሮ ሱብሃንአላህ ይሉታል ነብዩ ስለሆኑ ግን አይመችንም ለምን ምናልባት ዛሬ እኛ የማናውቀው አዲስ ሸሪዓ ወርዶ ይሆናል ተብሎ ይገመታል ነብዩ ላይ አለይሂ ሰላቱ ወሰላም ለዛ ነው አሁን እንግዲህ ካሰላመቱ በኋላ ቂለ ለሁ ያ ረሱላህ የአላህ መልክተኛ ሆይ ተባሉ አሐደተ ፊ ሰላት ሸይኡን ሰላት ውስጥ በዚች በሰላት ጉዳይ ማለት ነው ፊ ሰላት ማለት ፊ ሑክም ሰላት አው ፊ አህዋል ሶላቲ የተቀደረ የሆነ ነገር ይኖራል ብቻ ሶላት ጉዳይ ውስጥ አዲስ ነገር ተከሰተ እንዲህ አሏቸው ቃለ ወማ ዛከ ምንድን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም መጨመራቸውንም አላወቁ ያው ረሳለሁ ብለዋል አይደል አላህም ደግሞ ቁል ኢነማ አነ በሸሩን ሚስሉኩም በላቸው እኔ እንደናንተ ያለው የሰው ልጅ ነኝ በላቸው ብሏል ቁርአን አላህም ይረሳሉ ይላል ግን ምንድነው አላህ የሚጠብቃቸው ተብሊግ ላይ አይረሱም ነብዩ ሰለላሁ ዐለይሂ እዛ ላይ ማዕሱም ናቸው። ልብ በሉ። ይሄ የትኛውን ሰው መጥቶ እንደው ቢያወናብድ እንዳይመስለን ማለት ነው። ተብሊግ ላይ ነብዩ ሰለላሁ ዐለይሂ ወሰለም የረሱት ነገር አንድ በማድረስ ጉዳይ አንድም ሳያደርሱ የቀሩት የለም። በማድረስ ጉዳይ አላህ ጠብቋቸዋል። መርሳት የሚከሰተው ምንድነው? በራሳቸው ጉዳይ ላይ በተለያየ ጉዳይ ይረሳል። ወማዛ ምንድነው? ቃሉ ሰለይተ ከዛ ወከዛ የሰገድከው እኮ እንዲህ እንዲህ ነው አሏቸው። ፈሰና ሪጅለይህ አወሩ አይደለም እንዴ ችግር የለውም ለሰላት መስላህ ማውራት ፈሰና ሪጅለይህ እግራቸውን ዞር አረጉና ወስተፈና ማለት አዞሩ ወስተቅበለ القبلة ቂብላውን ተቀጣጩ አሁን እንግዲህ ዞረው ነበር እያወሩ የነበሩት አምስተኛ ተጨምሯል አሏቸው ዞሩና ወሰጀደ ሰጅደተይን ሁለት ስጁድ ወረዱ ثم سلم ከዛም አሰላሙ فلما أقبل علينا بوجهه በፊታቸው ሲዞሩ እኛ ላይ إنه لو حدث في الصلاة شيء لنبأتكم به ነቢ ስ ላ ሰለም ምን አሉ እንደው ሰላት ጉዳይ ላይ ያሉ አዲስ ነገር ተከስቶ በነበረ ከአላህ ዘንዳ ለነበእቱኩም ቢሂ በነገርኳችሁ ነበረ ወላኪን ነገር ግን ኢነማ አነ በሸሩን ሚስሉኩም እኔ እንደናንተ ያለው ሰው ነኝ አንሳ ከማ ተንሰውን እናንተ እንደምትረሱት እረሳለሁ ፈኢዛ ነሲቱ ፈዘኪሩኒ ስረሳ አስታውሱኝ አው ኢዘን ስለዚህ ኢዛ ዚተ ፊ ሶላቲ ሶላት ውስጥ ከጨመርክ ወዘከርተ ፊ አስናኢ እየጨመርክ ባለበት ሁኔታ ብታስታውስ ፈጅልስ ምንም በቃ ሳታንሳ ተቆጭ እየጨመርክ ካለበው ካለህበት ቦታ በአምስተኛ ነው ምን ታደርጋለህ ማለት ነው ቁጭ ነው መሰለህ ወደ ታች ነው የምትመለሱ ማለት ነው ወይ ደግሞ የምትጨምረው ሌላ ነገር ከሆነስ ለምሳሌ እየጨመርክ ያለው ሶስተኛ ሱጁድ ነው ብድግ ነው ብድግ ከዛ መቀመጥ ካለበት ተሸሁድ ከነበረ ተርቲቡ ወደ ተሸሁድ አሊያ ደግሞ መቆም ነበረብህ አንተ ዝም ብለህ ነው ሱጁድ እየጨማመርክ ያለው ቀጥታ ወደ መቆም ትሄዳለህ ማለት ነው ትውት ነው የሚደረገው ያ ነገር ማለት ነው አይቀጠልም እሺ እንግዲህ ፈጅሪ ሳብቅ وأكمل ሙላ واسجد سجدتين وسلم። وإذا لم تذكر الزيادة ዚያዳውን ካላስታወስከው إلا بعد الفراغ منها ከጨረስክ በኋላ እንጂ أي لم تذكر أنك صليت خمسا إلا في التشهد። ምሳሌ ተሸሁድ ላይ እንጂ አላስታወስክም እንበላል ተሸሁድ ላይ መጥተህ ቁጭ ብለህ ነው ተሸሁድ እየቀራህ ትዝ አለህ አምስተኛ ሰግደሃል هنا نقول እዚህ ጊዜ ምን እንላለን استمر في التشهد ተሸሁድህን ቀጥልና ጨርሰው አሰላምትም ወስጁድ ሰጅደተይኒ ባዕድ ሰላም ከሰላምታ በኋላ ሁለት ስጁድ አድርግ ይሄ ማን ከፊት ለፊት ተቀድመሃል ነው በዚህም ጉዳይ ረሱሉ አለይሂ ሰላቱ ወሰላም ይሄው ቅድም እንዳየነው እሳቸው መጨረሻ ላይ አይደለም እንዴ ሲነግሯቸው ዞረው ሁለት ስጁድ አድርገዋል بعد السلام ነበር የተከሰተው በቃ እንደዛ ነው መሆን ያለበት ኢላ እንደው አንድ ኢዕትራድ ይኖራል እዚህ ጋር والله اعلم ኢዕትራዷ ምንድነው የምትሆነው ነብዩ ያወቁት እ ራሱ አሰላሙ አለይኩም ካሉ በኋላ አይደለም ወይ እ ብሎ አንድ ሰው ሊል ይችላል ነብዩ ያወቁት ራሱ መጨመራቸውን ራሱ ያወቁት ተሸሁድ ላይ አልነበረም። እንደኔ ተሸሁድ ላይ ቢያውቁ ኖረው እውነትም እንደው አውቀው ነው قبل التسليم ሳያደርጉት ያለፉት ብሎ አንድ ሰው اعتراض ሊያደርግ ይችላል። እችን የምንመልሳት ምን ብለን ነው? ወላሁ አለም። እንደው ቦታው አልፎ በነበረ ኖሮ ረሱሉ ይተውት ነበር። ነገር ግን ቦታው ስላላለፍና ቦታው ባዕደ ተስሊም ስለሆነ ባዕደ ተስሊም ወርደዋል። ይሄ ነው የሚሆነው። ወላሁ አለም። አልሙሂም ዚያዳ ሲሆን ዚያዳ ሲሆን ከዚህ በፊትም ማስረጃ ውስጥ እንዳየነው ዚያዳ ሲሆን የሚጨመር ነገር ከሆነ ሶላት ላይ ያ የጭማሪ ነገር ሁል ጊዜ መፍትሄው ምንድነው? ባዕደ ባዕደ ተስሊም ከተስሊም በኋላ ሳሊሰን አነቅስ ሶስተኛው ነቅስ ነው አለ። ሁለት አይተናል ለካ ምንድነው እናያየ ነው ምንድነው ሸክና ዚያዳ ሸክ አየን ሸክ እኮ አበቃንለት እዛ ወይ ተርጂህ ነው ወይ ደግሞ ምን ወይ ደግሞ በያቂን መሄድ አይደለም በአቀሉ ማለት ነው ያለውን ነገር አይተናል ማን ጋር ደረስን አሁን ነቅስ ጋር ማጓደል ጋር ማለት መቀነስ ጋር ሚሳሉ ነቅስ ማለት ምሳሌው رجل يصلي الظهر مثلا ظهر የሚሰግድ ሰው ነው ምሳሌ فقام عن التشهد الأول الذي يكون بعد الركعة الثانية ولم يجلس ከሁለተኛው ረካዓ በኋላ ያለውን ተሸሁድ የመጀመሪያውን ተሸሁድ ትቶት ተነሳ አልተቀመጠም فنقول እንለዋለን إذا ذكرت قبل أن تستتم قائما ቀጥ ብለህ መቆምህን ሳትሞላ በፊት ከሆነ ያስታወስከው ፈርጅዕ ተመለስ ነው አሁን ወገቡ እንደጎበጠ ነው ገባራለ ገና እየተነሳ ያለ ሰው ነው ማለት ወገቡ ቀጥ የሚለው መቼ ነው ቀጥ ብሎ ሲቆም ነው አይደለም ይሄ ወገቡ እንደጎበጠ ያለ ከሆነ ማለት ነው የፈለገ ያክል ቢነሳም እንኳ ገና ቀጥ እያለ ነው ያለው እንጂ ገና ቀጥ አላለም። ቀብላ አገላለጻቸውን አይተናል። ቀብላ አን ተስተቲመ ቀጥ ማለትህ ሳይሟላ በፊት ከሆነ ቀጥ ማለትህ ከተሟላ እዚህ ጊዜ አማራጭ የለህም መቀጠል ብቻ በዛው ላይ ነገር ግን ቀጥ ማለት ካልተሟላ ፈርጅዕ ወደ ኋላ ተመለስና ወተሸሀድ አሉ ተሸሁድ አድርግ ወስተሚር ፊ ሶላቲከ ሶላትህ ላይ ቀጥልበት እስተሚር ወተሸህድ አሉ ተሸሁድ ታደርጋለህ ከዛ በኋላ ሁለት ሁለት ረካዓ ቀረህ ዙህር ከሆነ አይደለም ሁለት ረካዓን ከተሸሁድህ በኋላ ከመጀመሪያው ተሸሁድ በኋላ ሁለት ረካዓን ታመጣለህ በቃ ቀጥ ብሎ ይሄድ ነገሩ وإذا ذكرت بعد أن قمت كقومك بوالا كاستوسكو فلا ترجع فلا ترجع أتملتم لنفيك هنا سواء يونو شرعت في قراءة الفاتحة أو لم تشرع فاتحة مقرأة تقبها ما القبه ጉዳዩ يونو فاتحة جمركم ጀመርክም جمركم ቀጥ ብለህ ከቆምክ ያው ነው በቃ በዛው ነው من ملس እንጂ بل استمر በሊስተሚር قتل في صلاتك صلاة وسط في هذه الحال በዚህ ሁኔታ واسجد سجدتين قبل السلام ባይሆን قبل السلام ሁለት ስጁድ ውረድ አያችሁት አይደለም قبل السلام من ያደርጋል الدليل على هذا በዚህ ላይ ማስረጃው حديث عبد الله بن بحينة السلام عليكم ሳይወጣ በፊት ነው ተስሊም ተስሊም ሳያደርግ በፊት ነው ማን سجوريوشن ميامتا قلتو عبد الله بن محينا رضي الله عنه أن النبي صلى الله عليه وسلم صلى بهم الظهرة النبي صلى الله عليه وسلم ظهرنا السجدوا له فقام في الركعتين الأوليين بهلتوشو مالنية بهلتوشو يمجمري وشو هلت ركعوش الركعتين هلت ركعوش الأوليين يمجمري وشو يبالان صوفت النارات دمو هلت ركعوش يمجر رشوش يبالان صوفت النارات የመጀመሪያው አንደኛና ሁለተኛ ረካዓ ግን የመጀመሪያዎቹ ሁለት ረካዓዎች በመባል ይታወቃሉ ለማንኛውም ከመጀመሪያዎቹ ሁለት ረካዓዎች በኋላ የሚቀመጡትን መቀመጥ አልተቀመጡም ለም يجلس فقام الناس معه ሰዎችም አብረዋቸው ቆሙ حتى إذا قضى الصلاة الصلاة نبي صلى الله عليه وسلم صلاة فجرسوا ጊዜ وانتظر الناس تسليمه ሰዎችም السلام عليكم ورحمة الله ማለታቸውን ሲጠባበቁ ከበረ እሳቸው አላሁ አክበር አሉና وهو جالس ቁጭ ብለው ማለት ነው አላሁ አክበር ብለው ብለው فسجد سجدتين قبل أن يسلم هاي السلامة بفيت من አደረጉ ይላል قبل أن يسلم ሁለት ስጁድ ወረዱ ثم سلم ከዛ በኋላ አሰላመቱ ይላል قال أهل العلم ዑለማዎች አሉ وهكذا كل واجب يتركه الإنسان سهوا وهكذا لك እንደዚህ ሆነው كل واجب واجب ሁላ يتركه الإنسان አንድ ሰው የሚተወው سهوا በመርሳት ምክንያት فإنه እሱ لا يرجع إليه ወደ እሱ አይመለስም إذا فارق محله ቦታውን ከተለየ ቦታውን ከተለየ ወደዛ መመለስ የለም ويسجد للسهو قبل السلام ባይሆን السلام عليكم ورحمة الله ብሎ ሳይወጣ በፊት ሁለት ስጁድ ይውረድለት ለዚህ ጉዳይ مثاله مثاله نفي أن يقول في الركوع سبحان ربي العظيم سبحان سنة جسدت سبحان ربي العظيم فاتل مالنا تنسخ ركوع وسط سبحان ربي العظيم على الف ولما قال سمع الله لمن حمده سيل سويه ذكر أنه نسي أن يقول سبحان ربي العظيم سبحان ربي العظيم مالت عندنا بربتنا سيل تنسى استوعب فهنا الزكزي لا يركع ركوع على معهم ليقول سبحان ربي العظيم سبحان ربي العظيم لمالت ركوع يركع لأنه فارق محله كبوته فليته ولكن نقرقن يسجد للسهو قبل أن يسلم السلام عليكم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 الثالثة أو الرابعة በሶስተኛ ይሁን በአራተኛ نقول له እንለዋለን ابني على ما يترجح عندك አንተ ዘንድ ራጂህ የሆነውን ስራ سواء الثلاث أو الأربع يونه سوستم أرات عرات راجه ونومج نقولي فأكمل عليه راجي راجه ونولا أنت وسته هي بلت أي مسألة لي ملابتا وسر سجدتين بعد ثلاث كسلام تبوالا كل السجود رج قال ترجح عندي أن هذه هي الرابعة على سجد على على إيه نقولي مسألة شلون على لو دي شكرين برابير أن هذه أن هذه الرابعة እቺ አራተኛዋ نقول له እንኳን አንድ እስቲ እዚህ ያለው ቆም ብዬ ተዝ ሲለኝ እንኳን አይደለም በሱ መናገር በሰው መናገር የሰው ሰላት ይጠፋል አንዳንዴ ይባላል በሰው መናገር ሰላቱም ይጠፋል በሰው መናገር ታስታውሳላችሁ? ሰው ስለተናገረ እሱ ሰላት ሰው ስለተናገረ እሱ አልተናገረ። ትንሽ ራቅ ይላል። በቃ ልንገራችሁ፣ ትንሽ እንድታስቡ እ ኢማሙ ኢማሙ በእናትህ አይጣ ባሪያ ሆኖ ሰውየው ሴት ነች፣ ባሪያ ነች። የእሷ ባለፈው እዚህ ስለ ሰትሩ ለአውራ ሰዋራ ተናገር በእምብርትና በጉልበት መካከል ነው የእሷ እንግዲህ የሚወጅብባት ከአውራ መሸፈን ያለባት ሰላት እየሰገደች እያለ ሰይድዋ መጣና ነፃ አውጥቼሻለሁ አላት የዚህ ጊዜ የእሷ <laughs> ልብሷ ምን ሆነ ሙሉ ልብስ መልበስ ግዴታ ሆነባት ገበረለ በሰወሬ ወሬ ሰላት ይጠፋል የሚባለው ይሄ ሱራ ብቻ ነው ያለው ይሄ ገጽታ ብቻ ነው خير قال ترجح عندي أن هذه هي الرابعة قال لترجح عندي أن زند راجح هنا أن هذه هي الرابعة إشارة تنيام هنا نقول له هي الرابعة أكمل ስለዚህ ምን እንለዋለን እኛ አንተ ውስጥህ ራጅህ እንደሆነ ሁላ በቃ እቺ አራተኛዋ ነች እና مولانا وسلم وسل للسهو بعد السلام ترجيه سلوهنا يهكو عرقتن يا بلو يا مدت مجمّر يتناقلوثن بدن بيابر الروتي مسلين يا الله أعلم انجور تنبت القدير فإن قال ترجع عندي أن هذه هي الثالثه ثالثة أرسو استنجمه النور راجه اللي تالى نقولها نقول أن العلم جعلها الثالثة سوستنجانه بله بلنا وأتي بالرابعة وسلم وسل للسهو بعد السلام يا منوضع بعد السلام የሚሆን ማነው በሶስትም ይሁን በአራትም ይሁን ነገሩ ያው ነው የምንሰጠው ማለት ነው የተርጂህ መስአላ ስለሆነ ጉዳዩ ደሊሉ ذلك ማስረጃውም የዚህ ማን ነው حديث ابن مسعود رضي الله عنه يا عبد الله بن مسعود حديثنا أن الرسول صلى الله عليه وسلم قال في من شك في صلاته بصلاة يتطرطرون سو أصلى ثلاثا أم أربعة سوستي هنا رد يتطرطرون سو بتملكة قال فليتحرى الصواب ፈልየተሐረ ይጠባበቅ። አሰዋበ ትክክለኛው የትኛው ነው ማለትን ይጠባበቅ። ወልሙተሐሪ ሙተሐሪ የሆነ ሰው ደግሞ የሚጠባበቅ ማለትም የሚገምት ሰው ሁል ጊዜ ምንድነው ሙረጅህ ነው። አንዱ ምን ሊያደርግ ማለት ነው በላጭ ያደርግ ፈሊዩቲም አለይህ አሉ ነቢ ስ ሰለም። ይሄ በመካከል የገባው ለማብራራት ነው፣ ግልጽ እንዲሆንላችሁ። ወልዩቲማ አለይህ ፈልየተሐረ ሰዋበ ወልዩቲማ አለይህ ነው ያሉት። ሰዋቡን የትኛው ነው በላጩ እኔ ልቤው ውስጥ አሁን ሰግጄዋለሁ ብዬ የማስበው የትኛው ነው ብሎ ይበልና አንዱ አመዛኝ ሆኖ ሲገኝለት በቃ ሰላቱን በዛ ላይ ይሙላ ثم يسلم ثم يسجد سجدتين ዚያውን ثم يسجد سجدتين በዚሁ አይቆምም ምን እንዳልኳችሁ ነው ثم يسلم ነው ገባናል ሁለት ስጁድ ያለ ሰላምታ እንዴት ያደርግ ስጁድ ወርዶ ከዛ በኋላ ሁለት ስጁድ ከወረደ በኋላ ያሰላምታል ነው خامسا አምስተኛው رجل شك وهو يصلي الظهر هذه الثلاثه الثالثه او الرابعه እቺ ሶስተኛ ነች ወይስ አራተኛ ተጠራጠረ قلنا له هل يترجح عندك شيء ራጅም የሆንልህ ነገር አለ እንለዋለን قال لا ኧረ ምንም لا يترجح عندي شيء አለ ሁሉ ነገር እኔ ጋር كله سواء عندي ሁሉም እኔ ጋር እኩል ነው ሶስት ይሁን ሁለት ይሁን ምንም አውቀው ነገር የለም ወይም ደግሞ ይሄኛው ሰውዬ ሶስት ይሁን አራት ይሁን እ በቃ ተጠራጥሬ ያለው ነቁል እንለዋለን ኢብኒ አለል የቂን በእርግጥ ላይ ገንባ واليقين እርግጥ የሚባለው ሁሌ ምንድነው هو الأقل ይሄ قاعدة ነው እንደዚህ ነው መያዝ ያለብን واجعلها እንለዋለን الثالثة ሶስተኛ ነች ብለህ በል እንግዲህ ምን ስላዳረግህ አንተ ترجيح ስለሌለ አንተ وائت እዚህ وائت ያልኩበት ምክንያት ደግሞ እዚህ ጋር ዋው አለች ተቀድማት ስለዚህ ዋው ስላለች ያችን እንደዚህ ነው መናነባት وائت بالرابعة አራተኛዋን አምጣ ወስጅድ ሰጅደተይኒ ቀብለ አን ቱሰሊም ሳታሰላምት በፊት ምን ታመጣለህ እንለዋለን? ሁለት ስጁድ ታመጣለህ ሳታሰላምት በፊት ምንድነው የሚለየው የኔና የዛን ባለ ፈርድ ይሁን ከተባለ ደሊል ይለያችኋል። ያንተ ሲሆን የዚህኛው ባለ በየቂን የሚሰራው ምንድነው ነው የሚሆነው? ቀብለ አተስሊም ያኛውስ ባለ ተርጅሁ ቅድም ያየነው ባዕድ ተስሊም ኢዘን سجود السهو تارة يكون قبل السلام وتارة يكون بعد السلام ويكون قبل السلام إذا نقص ሲቀንስ قبل السلام ነው የሚሆነው ويكون بعد السلام إذا زاد አንዳንዴ ሲቀንስ የሚለው ነገር ያው እንደ ቅድሙ ነው ሲጨምር ሲቀንስ የሚባለው የሸሪዓውን ሁክም በተመለከተ ነው ጨምሯል ቀንሷል የምንለው ማለት ነው مش وفي الشك شك ላይ يكون قبل السلام ከሰላምታ በፊት ነው የሚሆነው ከሰላምታ በፊት إذا لم يرجح ካረጀህ ማለት ነው በየቂን ከሄደ ويكون بعد السلام إذا رجح كرجح ግን بعد السلام ነው የሚሆነው هذه الصلاة العظيمة እቺ ሶላት በጣም ትልቅ የሆነችው ሶላት ኩሉና ፊል ሐቂቃ ሁላችንም በእውነቱ ነስአሉላህ አን ዩዓሚለና ቢዐፍዊሂ አላህ በይቅርታው እንዲይዘን ነው አላህን የምንጠይቀው ኩሉና ፊ ሰላቲሂ ነቅሱን ሁላችንም ሰላት ውስጥ ክፍተት አለ በቃ ነቅስ አለ ጉድለት አለ ፈሐለና ሚን ጃቢሪን ኻሪጅይን ከዚህ ውጫዊ የሆነ ደግሞ የሚጠግን ነገር አለ ወይ አሁን ምንም አላጠፋንም በእርግጥ እንደዚህ አሁን ስጁድ የሚያመጣ ነገር ምንም ያጠፋ ነው ነገር የለም ግን አንዳንዴ ምን አለ ሐሳብ መሰረቅ አለ መለስ ማለት አለ የትግል ሰላት ነው የምንሰግደው ያው የሆነ የሆነ ነገር ደግሞ ማጥፋትም አይቀር እኛ ሳናውቀውም የሆነ የምናጠፋው ነገር ይኖራል እና ኩሉና ፊ ሶላቲሂ ነቅሱን አሉ ሁላችንም ሶላት ውስጥ ክፍተት ይኖርበታል፣ ጉለት ይኖራል። فهل لنا من جابر ውጫዊ የሆነ ጠጋኝ ይኖረለናል ወይ ከተባለ ነቁሉ ነዓም አዎ እንላለን። አሱነኑ ረዋቲብ ሁሌ የማይቀሩ የሆኑ ሱናዎች ሱነኑ ረዋቲብ ማለት ሁሌ መቅረት የሌለባቸው አሁን ከአስር በፊት ያለውን ሁሌ ማድረጉ ብዙም አይደለም። ከአስር በፊት ሁሌ ቀብልያውን ማለት ነው ጠብቆ መስገድ ብዙም አይደለም። ረሱሉ አለይሂ ሰላቱ ወሰላም በጣም የሚጠባበቋቸው የነበሩ አርባ ረካዎች አሉ ነው በቀን አርባ ረካ እንቁጠራቸው አስራ ሰባት ዋጅብ ረካ አይደለም አምስት ወቅት ሶላት ስንት ረካ ይመጣል? 17 አይደል? እንደምራ ሱብሂ ሁለት ዙህርና አስር አራት አራት አንድ ላይ አንድ ላይ አስር ሆናል። አራት አራት ስምንት ስምንት እና የቅድሙ ሱብሂ ሁለት ያልነው አስር መግሪብ ሶስት አስራ አስራ ሶስት ዒሻ አራት አንድ ላይ አስራ ሰባት ይሄ አስራ ሰባት ረካ ዋጅብ ዋጅብ ነው ዋጅብ አንዳንድ ሰው አስራ ሰባት ረካ ሳይሰግድ መዋል የለበትም ኢላ እንደው አላህ ያኸፈፈለት ሙሳፊር ምናምን ከሆነ ቀሱር አድርጎ ካልሆነ በስተቀር ማለት ይሄ ነው ከዚህ ውጪ ከአስራ ሰባቱ ውጪ ሁል ጊዜ የማይተውት አስራ ሁለት ሱነኑ ረዋቲብ አለ። አንድ ላይ ስንት ሆነ? 17 እና 12 20 ዘጠኝ ከአርባ ስንት ቀር? አስራ አስራ አንድ አስራ አንድ ሰላተ ላይ ይሰግዳል። በረመዳንም ይሁን ከረመዳን ውጪ ከአስራ አንድ ረካ አይጨምርም የሚለው የአይሻ ሐዲስ ታመጡትና ከተቱት 11 ሲደመር 20 ይሆናል 40 በቃ የረሱሉ ሰለላሁ ዐለይሂ ወሰለም የቀን ሁሌ በቃ ቢሰግዱት 40 ረካ አለ ይሄ ነው አሁን እንግዲህ ሱነኑ ረዋቲብ የሚባሉ ከሌሎቹ ሱናዎች ለየት ያደርጋቸዋል። ሱነኑ ረዋቲብ የሚባሉት ሁሌ የማይቀሩ የሆኑ ሱናዎች ነው፣ ዳኢም የሆኑ ሱናዎች ማለት ነው። ወሱነኑ ረዋቲብ ኢስነታ ዐሽረተ አስራ ሁለት ረክዓ ናቸው አለ አርባዑን አራት ረክዓት ረክዓዎች ቀብለ ዙህሪ እንግዲህ አስራ ሁለቱ ሱነኑ ረዋቲብ ያልነውን እያያዛቸው አራት ቀብለ ዙህር ረክዓታኒ ባዕዳሃ አራት ማለት ሁለት ሁለት ሰግደው ማለት ነው ሰላቱ ሌይሊ ወነሃሪ መስና መስና የሚል ሪዋያ ሁለት ሁለት ነው የሚሰገደው ሁለት ሁለት እንግዲህ ሰግደው አራት ይሰግዳሉ ቀብለ ዙህር ስንት ሆነላችሁ ሁለት ሁለት አራት ሆነ ማለት ነው ከዛ በኋላ بعد الظهر ደግሞ ወረካዕታን ባዕዳሃ እያለ ነው። ስንት ሆነ አንድ ላይ ስድስት። ወረካዕታን ባዕድ አልመግሪብ ከመግሪብ በኋላ ሁለት ረካ። የአስርስ የለም የለም፣ ሱነኑ ረዋቲብ የለውም። እሱ የሆነ ሱና አለው፣ ብዙም የሚካበድ አይደለም። ሱነኑ ረዋቲብ የሚባሉት እነዚህ ራሳቸውን የቻለ ፈضል አላቸው ለየት የሚያደርጋቸው። ለዛ ነው ሱነኑ ረዋቲብ ተብለው ተነጥለዋል። ያ እንግዲህ የአስሩ ጉዳይ ከሆነ ራቲባ የለውም። ይመጣበታል ኢንሻአላህ ወረከዓታኒ ባዕድ አልመግሪብ ከመግሪብ በኋላ ሁለት ረክዓ አለ ሁለትና ስድስት ስምንት ወረከዓታኒ ባዕድ አልዒሻ ቀብልያ ቀብልያ የለም መግሪብ ላይ በራቲባነት ማለት ነው ዝም ብሎ ልስገድ ብሎ አንድ ሰው ከፈለገ መስገድ ይችላል بين كل أذانين صلاة معلة عند ما سرجان صلوا قبل المغرب صلوا قبل المغرب صلوا قبل المغرب ولو لمن شاء ያሉበትም አለ ስለዚህም በዛ አይነት ልስገድ ብሎ ካለ ሰውየው አይከለከልም። ቀብለል መግሪብ ቀብለል ኢሻም ልስገድ ብሎ ካለ አይከለከልም። ነገር ግን ነገር ግን ይህን ያክል የተካበደ አይደለም። የምኑ ቀብልያ ለመግሪብ የሚሰገደው ወረካዓታኒ ባዕደል መግሪብ ነው ራቲባ ውስጥ የሚገባው እነዚህ በጣም አሳሳቢ የሚባሉት አስራ ሁለቱ ውስጥ የሚገባው የትኛው ነው? ከመግሪብ በኋላ ያለው ነው። የኢሻስ ከኋላ ያለው እሱ እነዚህ እንግዲህ ስንታል? አስር ሞላ። ከኢሻ በኋላ ሁለታል አስር ሞላ። ማን ቀረ? አስራ ሁለት ልንሞላ ነው። የሱብሂ ከፊት ያለችዋ ሁለት ረክዓ ወረክዓታኒ ቀብለ አልፈጅር አስራ ሁለት በቃ أما العصر عصر كهنا فلا راتبة لها لا قبلها ولا بعدها راتبة يلم راتبة تهون سويو قبل يجلس جد بلو كاله أرات تدرس متوال كان النبي صلى الله عليه وسلم براس تنساش الناس بظن ما يكبد نو يهي سنة رحم الله رحم الله امرأ صلى قبل العصر أربعة أرات يسجدن الله يزل النسبة دعاء درجوا رسول صلى الله عليه وسلم يميل حديثا لا لو طولوا حديث ነው يعني ነገር ግን ብዙ አይካበድም ብዙ ሰውየው ትኩረት አድርጎ ሊንቀሳቀስባቸው የሚገቡት እነዚህ አስራ ሁለቱ ናቸው። እነዚህኛዎቹ ለየት የሚያደርጋቸው ነገር ስላለ ኢዛ ሰለይተ ፊ የውሚን أن كسجد بنى الله لك بيتا في الجنة دائما لا يتغير سبحان الله بنى الله لك لا أنت الله يجنب لها البيتا بيتا في الجنة بيت من لو بيت على النظام علينا بيتا على بيت على في الجنة جنة دائما كل قدي لا يتغير ما يتغير ولا يفنى ما يطفى وليس فيه خلل كستي للبت ولا نقص قلتي للبت الله بيت الله يجنب له وأنت كذلك لا تفنى አንተም እንደዛው እዛ ጀነት ውስጥ ሆነ لا تفنى አትጠፋም فناء አይገጥምህም ወላ ቱምረድ አትታመምም ወላ ተብጊ አንሁ ሒወላ ላ የብጉን አንሁ ሒወላ አይደለም ነው ቁርአኑ ከዛም መዛወርን አትፈልግም ጀነት ውስጥ ያለ ነገር ይኸውላችሁ እንግዲህ የአዛቡና የጀነቱ መራረቁ አዛብ ውስጥ ያለው ሰው አንድ ፍም እግሩ ላይ የተቀመጠለት ሰው አናቱ ነው የሚፈላው አይደለም ይንተከተል እንደኔ ማንም ስቃይ ውስጥ ያለ የለም ብሎ ያስባል እሱ ግን ጀሀነም ውስጥ እዛ ፊደርክ ላስፈል ያሉ ሙናፊቆች አሉ በጣም ከባዱን እየቀመሱ ያሉ እሱ አንዲት ፍም ከጀሃነም ተቀምጦለት ማንም አላህ እንደው መጨረሻ ከባድ ቅጣት የቀጣው እኔ ነው ነው የሚለው እሱ በእርግጥም ይገባዋል እንደዚህ ማለቱ የጀሃነም ቅጣት ላይ ነው ያለው እና ማለት ነው ሰውየው ሌላው እንደዚህ ማለቱ ደግሞ በአንድ ጎን ምን አለው ማለት ነው ሰውየው የሞራልም ስቃይ አለው ማለት ነው እንግዲህ የጀሃነም ነገር እኮ ሰዎች የሚቀጡ ጀሃነም ውስጥ በድብደባ በስቃይ በእንግልት ብቻ አይደለም በሌላ ስቃይ ብቻ ሳይሆን ለዛ ነው ጀሀነም ውስጥ አንድ ሺህ ዓመት ተጠብቋቸው ማሊክ ያ ማሊኩ ادعو لنا ሊየቅዲ ረቡክ ጌታ ይፍረድልን። ሊየቅዲ የሚለው እዚህ ላይ ቀባኡ ምንድን ነው? ዩሚትና ነው ይግደለን፣ ይግደለን። ይህንን ነው እንጂ ጀነት መግባት አይደለም የሚጠይቁት እነሱ ይግደለን ይህንን እስቲ ጌታ አንዱ ጠይቅልን ሲሉት አንድ ሺህ ዓመት ይጠብቃቸውና ሱብሃንአላህ አንዱ ቀን እኮ አንዱ ቀን ሰው እሳት ውስጥ እያለ ሰው አሁን እሳት ውስጥ አንዱ ሰው አላህ ይችላል ይጠብቀን ቢገባ ከዛ በኋላ ምን ያክል እንደቆየ ሰውየው ግን ጠይቀው አረ በጣም ቆየሁት ነው የሚለው። ትንሽ አንድ አምስት ደቂቃ ብንተወው አምስት ቀን ወይ ደግሞ አምስት አመት ሊሆንበት ይችላል። ያው ምን ውስጥ ስላለ ስቃይ ውስጥ ስላለ ማለት አሁን ይሄ ሰው ደግሞ ያለው የት ነው? ጀሀነም ውስጥ ነው። በዛ ላይ ደግሞ የአኺራ ቀን ነው፣ የዱንያ ቀን አይደለም። በጣም ረጅም ቀን ነው። በዛ ቀን አንድ ሺህ አመት ይጠብቅና ማሊክ ምን ይለዋል? ወደ ውስጥ ግቡ ይላቸዋል። ወላ ቱከሊሙን እያለ ይቆጣል። አታናግሩኝ ይላል። ረብል ዓለሚን ስታስቆጡ ቆይታችኋል። አታናግሩኝ እንዳልቀጣችሁ ይላል። ሱብሃንአላህ። አሁን እነዚህ አይነት ሰዎች ምን አይነት ስቃይ ነው? አሁን ይሄ ይሄ መልሱ ራሱ ምን ያክል ቁጣ ያዘለ መልስ ነው? ምን ያክል ጭከና ያለበት ነው ራሱ ሌላ ቅጣት ነው ሱብሃንአላህ አላህ ይጠብቀን አላህ ይጠብቀን አያ እነዚህ የጀነቶቹ ደግሞ በተቃራኒው لا يبغون عنها ከዛ ምንም መዛወር የሚባል ነገር አይፈልጉም ማለት ነው ለምን ሁሉም ፍርደውስ ውስጥ አለ የመጨረሻ ጀነት ውስጥ ደግሞ ባለፈው ዳዕዋ ላይ አይተነዋል። ዛሬ አመት ዳዕዋ ላይ ስለ ጀነት ያወራ እዛ የመጨረሻ ያለው እንደኔ ማንም በቃ ኒዕማ የተሰጠው የለም ብሎ ነው የሚያስበው። የመጨረሻ ጀነት ውስጥ ነው ያለው እሱ እሱ በቃ እንደሱ ማንም ኒዕማ ውስጥ ያለ የለም። በተቃራኒው ማለት ነው። ይሄ ደግሞ አላሁ አክበር። ለዚህ ነው ወላ ተብጊ አንሁ ሒወለን ستبقى فيه أبدا الآبدين زل عالم زل عالم زل عالم تقوي الله الزاوست نا بزي هينة قدي مسكده نوتك أموال والله أكبر الآن عندما تريد أن تبني بيتا زاري عند بيت لقنبا بله في التنصى فلن يكتمل عيم والعلهم فلن يكتمل بناؤه في يوم واحد أبدا በአንድ ቀን አይሟላለህም የእሱ ቢናኡ ማለት ነው። ግንባታው በአንድ ቀን አይሟላም። በጣም ያስቸግራል ማለት ነው። እሺ ላ የክሙሉ ኢላ ፊ ሰነቲን ወይ አንድ አመት ይፈጃል አው ፊ ስተቲ ሽሁሪን ወይ ስድስት ወር ይፈጃል ሐሰበ አልቢና እንደ ግንባታው ባዕደ ተዓቢን ከከባድ ድካም በኋላ እንደገና ደግሞ ወአናኢን ከከባድ ፍቅየት በኋላ አንተም ሰውነት አልቆ እዛ እነሱ በሚሰሩት ወይ እየተበሳጨ ብዙ ነገር ደርሶብህ ማለት ነው። እዛ ሰራተኛ ሲንገላታ ማለት ነው። ብዙ ነገር ይከሰታል። የዱንያውን ቤት ለማስተካከል ሲባል ማለት ነው። ወመሻኪል ችግሮች ይፈጠራሉ መዓል ዑማል ወልሙቃዊሊን ከሚያናግሩ ሰዎች ጋር ከዑማሎቹ ጋር እነዚህ ዑማል ማለት ሰራተኞች ከነዛ ጋር ሁላ ብዙ ትበጣበጣለህ አሉ ምን ይላል ወሩሸል ቢና ቢና ይጠጣል ነው ይጠጣል ለሚለው ይሄ ውሃ ምናምን ነው ወሩሻ የሚለው ግን በመሰረቱ አጠጣ ነገር ነው አጠጣ አልቢና ቢናውን አጠጣ ትላለ ዋስሌ ከዳ ይሄንን አስተካከል ስላለ ቢና ማለት ይሄ ግንባታው ማለት አጠጣው ምናምን ጭቅጭቅ አላሉ ዋስሌ ከዳ እንደዚህ ያለውን ነገር አስተካከል ወሃቲ አልበላጥ الفلاني እንደዚህ የሚባለውን ምንጣፍ አምጣ ወሃቲ ከዛ ይህንን ነገር አምጣ የሚባል አለ ወኢዛ ቡኒየ البيت ቤቱ ከተገነባ በኋላ ደግሞ فهو معرض للخطا ለስህተትም የተጋለጠ ሊሆን ይችላል ያው ተሳስቶ ሊሆን ይችላል ሰውየው የሆነ ቦታ ላይ ከዛ በኋላ አንተ ወይ ሽንት ተቀምጠህ ስቃይን ትበላለህ ማለት ነው ከበታች በኩል መንጠባጠብ ይመጣል እዛ ኮለን ተብሎ የተሰራው ነገር ያልሆነ ነገር ነው ይወድቃል በቃ ቤቱን ልቀቅና ውጣም አለ ومعرض للخطر لا خطر لا አደጋ የተጋለጠ ነው ያው የዱንያ ቤት ስለሆነ وللهدام ለመፍረስ والاحتراق ለመቃጠልም የተጋለጠ ثم اذا كمل ከዛ ሞላ ሲባል فنيها መጨረሻው ان الانسان يزول عنه ሰውየው ከሱ ይወገዳል لا حول ولا قوه الا بالله የዱንያ ነገር ይሄ ነው لكن مع الاسف <laughs> በጣም የሚያሳዝነው ነገር ግን مع الاسف በጣም የሚያሳዝነው قلوبنا تحب العاجله ቀልባችን አጅሏን ነው የምትወደው። የዱንያ ቤት ይሰራል፣ አስራ ሁለት ረካ ስገድ እዛ ቦሌ ላይ ቤት ታገኛለህ ቢባል ወጥሮ ነው የሚሰግደው ማለት ነው። ሱብሃንአላህ ቱሂቡል አጅላ የነፍስ ነገር አጅላ ትወዳለች። ከላ በል ቱሂቡነል አጅላ አላህ ተቆጠቡ ይላል። እናንተ አጅሏን ዱንያዋን ነው የምትወዱት። ወተዘሩነል አኺራ አኺራ ትተዋላችሁ። ፈሐፊዝ ዐለይሃ ያ አኺ ወንድሜ ሆይ ተጠባበቅባት ወይዳ ፋተት ከለቲ ቀብለ ሶላህ ከሶላት በፊት ያለችው እንኳን በሆነ ስራ ምክንያት ብታመልጥህ فصليها بعد الصلاة قضاء أرجه كصلاة وهلا سجدات لأنه ثبت أن النبي صلى الله عليه وسلم قضى الرواتب رسول صلى الله عليه وسلم رواتب قضاء لا درجوا حديث لا يمثل لنا ግን ሰውየው እያወቀ ሰዓት አሳልፎ يا እያየ ሳይሆን የሆነ ሀጃ ካጋጠመው ሁልጊዜ ሙዋዝ ከሆነ فهنا ላይ ያው قضاء ما ይችላል هذه اثنا عشر ركعة النجاة رولت ركعة ناتشو جعلها الله عز وجل تابعة لهذه الفرائض لأن فرائض وش الله سبحانه وتعالى تكتار واتشوات ليكمل بها النقص قلت آه، اندم ولا آه، فإن الفرائض فرض صلاة وتكو يكون فيها خلل ونقص خلل ينورال سويو سسرا خلل مالك كفتة فترو ليهون شلال ونقص أقوار ليهون شلال وهذه الرواتب النزي رواتب تكملها እነዛን ግዴታዎቹን ምን ያደርጓቸዋል? ይሞሏቸዋል፣ ይደለድሏቸዋል። ወሂየ ሚን ረሕመቲላህ እነዚህ ከአላህ እዝነት ናቸው እንግዲህ የተሰጡን ለውላ ለውላ አላሁ አንሸርዐ ለና አላህ እንደው ለኛ ደነግጋቸው እንጂ አንሰሊ ሀዚህ ረዋቲብ እነዚህ ረዋቲቦች ለካነ ሰላቱና ቢድዓ ሰላታችን ምን ይሆን ነበረ? እንደው ዝም ብለን ከራሳችን ተነስተን ብንሰግደው ቢድአ ይሆንብን ነበር። ግን አላህ ከእዝነቱ ይሄው ደነገገልን። መደንገጉ ራሱ እዝነት እኮ ነው እያሉ ነው። ሱብሃንአላህ أكدوا هذه الرواتب كالنزي رواتب وتسلمت أنكر روا راتبة الفجر يفجر عنك فإن الرسول صلى الله عليه وسلم كان يحافظ عليها حضرا وسفرا رسول صلى الله عليه وسلم يتبابكوا بات نبر حضرا مالت بحجرات سويان وسفرا كحجر سيوت أما راتبة الظهر يظهر والمغرب والعشاء يمغرب يعشاء كمان فكان لا يصليها إلا في السفر إلا لا لا, لا. ይሄማ ይሆነ ፈካነ ላ ዩሰሊሃ ፊ ሰፈሪ ፈካነ ላ ዩሰሊሃ አይሰግዷትም ነበረ ፊ ሰፈሪ በሰፈር አይሰግዷትም ሰው ሀገር ከሄዱ አይሰግዱም ለምን ሰፈር አላህም አግርፎላቸዋል እንኳን ዋጅቡንም ቀስር እያደረጉ የሚሰገድበት ነው ለው ኩንቱ ሙሰቢሐን ለአትመምቱ አለ ሰሃቦች እኔማ ሱና መጨመር በሆን መጀመሪያውኑ ያኛውንም ሞልቼ ነው የምሰግደው የሱና የሱና ያኛውንም እሞላዋለሁ ቀስር የተደረገው አንደኛ ሰውየው ምን እንዳይለው በተለያየ ነገር እንዳይደክም ነው ስለዚህም ያው የሚሰገደው ሰው ሀገር ምንድነው ማለት ነው ሱናው ራቲበተ الفجر ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين ሳፊ ይላል ምንም አይደለም በኸይረ ነገር ነው